እስቲ ኢንሻአላህ ምንድነው የሚለው ወለው አላህ ስብሓን ወተዓላ ወለው አንዘልና መለከን መለክን ብናወርድ መለክ የመላይካ ብዙ ነጠላ ቁጥር ነው አይደል? መላይካ ብዙ ቁጥር ነው። እሺ መለክ ነው ነጠላ ቁጥር። መልአክ የሚባለው በአማርኛ ለቁድየ አልአምሩ ጉዳዩ ተፈጻሚ በሆነ ነበር። በቃ ባበቃ ነበር። ግልጽ ነው። የእነሱ መምጣት ከሆነ የሚፈለገው ትመላ ይንበሩን ከዛም ምን ባላሉ ነበር? ባልተቆዩ ነበር። ግልጽ ነው አለ ባልተቆዩ ነበር። ገብቷችኋል አይደል? አይቆዩም ነበር። በቃ ጉዳዩ ደግሞ ተፈጻሚ ከሆነ የዚች ምድር መንኮታኮት እነሱም አይቆዩም ነበር አሉ። ወለው ጀዐልናሁ መለከን የሚላከው እነሱ መላይካ ለምን አይልክልን አይደል ያሉት። ወለው ጀዐልናሁ መለከን ወለው ጀዐልናሁ ብናደርገው መለከን ምን መላይካ ብናደርገው መላእክ ብናደርገው የሚላከውን ለጀዐልናሁ ረጁለን ምን እናደርገው ነበር ሰው እናደርገው ነበር። ወንድ ማለት አይደለም እዚህ ጋር የተፈለገው ሰው በሸር ማለት ነው። እሺ በሸር ሰው እናደርገው ነበር እሱንም ማለት ነው። ከሰው ጋር ሰው ስለሚሄድ ማለት ነው። እኛ መቼም ሰው እንዲፈልግም የምናደርገው ሰው ነው ማለት ነው። ከዛ ደግሞ ሰው ሆኖ ወደ እነሱ ሲላክ ደግሞ ያ መላይካ ነው። እነሱ ጋር መልአክን እንልካለን። ግን ያንን መልአክ ስንልከው ግን በምን አይነት መልኩ ሰው አድርገን ነው የምንልከው? ጅብሪል አሁን ምሳሌ በሰው ተመስሎ አለ የመጣው እንደዛው ሰው አድርገን እንልከዋለን ከዛ ደግሞ ወለለበስና አለይህም ማ ወለለበስና ምንን የምንልባቸው ነበር የሽተቢህ አለይህ ማለት በእነሱ ላይ ይቀላቀል ነው አረብኛው ካለው ብሎ መፈሰር ቁርአን ከባድ ስለሆነ ነው ያቆየሁት ግልጽ ነው እንጂ ወለለበስና ኢልተበሰ አለይህ የሚል ቋንቋ መቼስ ተሰንብሮብን አይደለም ግልጽ ነው ኢልተበሰ ለብሰ ምናምን ቀላል ነገር ነው ግን ቁርአን ተፍሲር ላይ ጥንቃቄ ማድረግ አለብን አማና ከመሆኑ አንጻር ወለለበስና አይደል እንዴ ምን እንል ነበረ የሽተቢ አለይም በእነሱ ላይ ይቀላቀል ነበረ ማለት ነው ግልጽ ይመሳሰልባቸው ነበር አለይም በእነሱ ላይ ማየልቢሱን አሁን ላይ ምን የሚልባቸው የሽተቢ አለይም የሚቀላቀልባቸው የሚመሳሰል እንደዛው አሁንም በዛው መልኩ ይቀጥል ነበረ እኛም ደግሞ ሰው አድርገን እንጂ አንልከው ማለት ነው ያው በመልእክተኛው ሰለላሁ ዐለይሂ ወሰለም ያጋጠመው አሁንም አቃቂር ማውጣት ይህንን መልእክት ምን መልአክ ሰው አድርገን ብንልከው አካፌር ማውጣታቸው አይቀርም። በዚህ አይነት መልኩ ይፈተናሉ። መፍሁም ወደ ዛሬው ትምህርታችን ስንሄድ አላስሉ አላስሉ ሳልስ ሶስተኛው መሰረታዊ ነገር እንግዲህ ወይም ደግሞ አርካኑል ኢማን ስንማር አልኢማኑ ቢልኪታብ ብለን የምናውቀው ማለት ነው። ከልጅነታችን ጀምሮ ስንማር የነበረው ምን ነበረ? قلت الايمان بالكتب قلت شنو؟ ان تؤمن بالله وملائكته وكتبه نعم بلا تشلا سوستين يقول انجدي وكتبه بلا نال مالتنا اشي الايمان بالكتب بكتاب ما من سبال الايمان بالكتب الالهيه كالله سبحانه وتعالى زند بتلاكت كتب وش ما من سبال انجدي سو هو احد اصول الايمان ከኢማን መሰረቶች ስንቱ ነው? አንደኛው ነው። ዋርካኒ ከነሱ መሰረቶች ውስጥ አንደኛው ነው። ከነሱ ውስጥ የሚመደብ ነው ማለት ነው። ወልኢማኑ ቢሃ በእሷ ማመን ሲባል ከአላህ ዘንድ በመጡት ኪታቦች ማመን ሲባል ወተስዲቁ ልጃዝም ወሱ ተስዲቅ እውነት ማለት ነው። አልጃዚም ምን ያለ ቁርጥ ያለ ማረጋገጥ ማለት ነው። ተስዲቁ ልጃዚም ቢአናሃ ሐቁን ተስዲቅ ማለት ማረጋገጥ ማለት ነው አይደል ሐቁን እሷ እውነት ነች ብሎ ወሲድቁን እውነት ነው ሐቁን እውነትና ወሲድቁን እንዲሁም ማንኛውን ለመለየት ሐቁን እውንና እውነት ነው እውንና እውነት ነው በሉት ዋና ነው እኮ እሷ ከላም አላህ ወጀል የልቅናው ባለቤት የአላህ ስብሓን ወተዓላ ከላም ነው ፊሃል ሁዳ በእሷ ውስጥ ቅናቻ መንገድ አለ መመራት ማለት ነው ወኑር እንዲሁም ብርሃን አለ ወልኪፋያ መንቃቃትም አለ እሷ ለያዘት ሊመን ኡንዚለት አለይህም በእነሱ ላይ ለወረደባቸው ሰዎች መቃቃት አላቸው ቁርአን የክፊክ ግልጽ ነው ኑእሚኑ እናምናለን ቢማ ሰመ አላሁ ሚና አላህ የሰየማቸው ምኖች ካሉ ምኖች ኪታቦች ማለት ነው ካሉ በእነሱ እናምናለን በስማቸው ምሳሌ ወሂ እሷ ቁርአን በቁርአን ማመን ወተውራት በተውራት ወልኢንጂል በኢንጂል ወዘቡር በዘቡር አሁን እንደምታውቁት ቁርአን በነቢ ሰለላሁ ዐለይሂ ወሰለም ተውራት በሙሳ ወልኢንጂል በኢሳ ወዘቡር በዳውድ ወሱሑፊ ኢብራሂም ሱሑፊ ኢብራሂምም ያው ተጠቅሷል ማለት ነው ወማ ለም ዩሰመ ሚንሃ ከእሷ ደግሞ ያልተጠቀሰ ቢኖር يالتتك أسلم كالا فإن لله كتبا لا الله كو كتاب وشالوت لا يعلمها السؤال من يوكلم إلا هو سبحانه تراتي قبان نا السون جيبلا أننا من الدنيا وإنزال الكتب يا يكتاب مورج من رحمة الله بعباده الله لباري أوتشو بيزنة يادرقو نقرنو لحاجة البشرية إليها لمن የሰው ልጆች ወደዛ ነገር በጣም ፈላጊ ናቸውና ለሰው ልጆች አስፈላጊ ነው ማለት ነው። ይሄ ዱንያን እንኳን እንደው ቅራቅንቦ የሆነ ነገር እንኳን ለማወቅ የሰው ልጅ የተማረ መሆን አለበት አይደል ትምህርት ያስፈልጋል። የአኺራን ደግሞ ጉዳይ በይበልጥ ማለት ነው በጥልቅ ማወቅ ይገባል። لأن عقل الإنسان ምክንያቱም የሰው ልጅ عقل ልቦና ማለት ነው ወይም አስተሳሰብ عقله محدود። ምን የተገደበ ነው ነገራቶችን በማወቅ ላይ لا يدرك تفاصيل النفع والضر والضرر لا يدرك ሊደርስ አይችልም تفاصيل النفع የጥቅሞችን በዝርዝር እያንዳንዱ ጠቃሚ ነገሮችን በዝርዝር تفاصيل ማለት ነው በዝርዝር ማወቅ አይችልም ወበረሪ ጉዳትንም ማለት ነው وإن كان يدرك الفرق እንኳን አይደለም እሱን አይደለም የዱንያን እንኳን እሳት እኮ ደረጃ በደረጃ ነው የሰው ልጅ እንደሚያቃጥል እያወቀ ይመጣው አይደል እንዴ ከልጅነቱ እያለ ህይወት ያስተምሯል ማለት ጉዳቱ وإن كان يدرك وإن كان يدرك ሊደርስ ቢችልም الفرق ልዩነታቸውን بين الضار والنافع ጠቃሚንና ጎጂን ነገር ማወቅ ላይ ቢችልም ኢጅማለን የሚያውቀው ግን ምንድነው ጥቅል በሆነ መልኩ ነው እንጂ ቢተፍሲል አያውቅም በዝርዝር ወልአቅሉ ልኢንሳንዩ የሰው ልጅ አቅል አይተን በድጋሜ ተግሉቡ ዐለይህ ሸሃዋት ስሜት ምን ይለዋል ያሸንፈዋል ወተለዓቡ ብሂ ልአዕራድ ጥቅሞች ይጫወቱበታል ወላህዋ ስሜት ይሄ ስሜታችን እንግዲህ ተከትለ መሄዳችን አይቀርም አለ ግን ስለ ቁርአን ጥልቅ እውቀት ካለን ምኑ ይገታናል ምኑ ይገታናል ቁርአን ይገታናል ማለት ነው ስሜታችን እንዳንከተል ማለት ነው ግልጽ ነው ወለው ውኪለት ልበሸርያ ሰው ልጅ ብትተው ውኪለት ማለት ያው እንዲሁ ዝም ብሎ ቢተው አልበሸርያ የሰው ልጅ ማለት ነው ኢላ ዑቁሊሃ ወደ አስተሳሰብ አልቃሲራ ይቺ እንደው ምን ያለች የተገደበች ወደሆነችው ምኑ አስተሳሰቡ ቃሲራ ማለት ዝም ብሎ በቃ አናሳ የሆነችው ማለት ነው ምጥቀት የሌላት ማለት ነው ለበለት በጠመመች ነበር ወታሀት መንገድን በሳተች ነበር ለበለት በጠመመች ነበር ወዳሃት ምን ማለች ነበር መንገድ በሳትሽ ነበር ፈቅተበት ይህ ሁኔታ እንግዲህ አስገዳጅ ሆነ ሕክመቱላህ የአላህን ጥበብ ወረሕመቱሁ የእሱንም እዝነት ምንድነው እሱ ሕክመው አዩነዚለ هذه الكتب እነዚህን ኪታቦች ምን ማለቱ ማውረዱ አለል ሙስጠፊና አለል ሙስጠፊነ ሙስጠፈይን እንዳትሉ እሺ ሙስጠፈይን ሙስጠፈይን ካለ ሙሰና ነው አይደል ሙስጠፊ ጀምዕ ነው ሙስጠፊነ በተመረጡት ላይ ሚን ሩሱሊሂ ከመልእክተኞቹ እነዚህ ኪታቦች ማውረዱ ምን ሆነ በቃ ከጥበቡና ከዝነቱ ሆነ ለምንድን ያወረደው ሊዩበይኑ ሊናስ ለሰው ልጆች ያብረሩ ይገልጹ ዘንድ ማ ተዱሉ ዐለይህ ሀዚህ ልኩቱብ እነዚህ ኪታቦች ምን የሚሉትን የሚያመላክቱን ወማ ተተደመኑሁ እሷ የምታካትተውን ሚን አሕካሚህ ልዓዲላ ፍትሐዊ የሆነው ምኑን ድንጋጌውን አረ ድንጋጌውን ወወሳያሁ ናፊዓ ጠቃሚ የሆነውን የእሱን አደራ የማንን አደራ የአላህን አደራ ወአዋሚሪህ ትእዛዛቶቹን ወነዋሂ ክልክላዎቹን ወልከፊለቱ በተጨማሪ ቁርአን ምንድነች ከፊላ ነች ዋስ ነች ማለት ነው ዋስትና ነች ዳሚን ማለት ነው ዋስትናን የምትሰጥ ነች ቢኢስላሂል በሸሪያ የሰው ልጅን በማስተካከል አሁን ምሳሌ የሆነ ኢንሹራንስ ብትገቡ ዋስ የሚሆናችሁ የሆነ ነገር ሲደርስባቸው የሆነ ነገር ያደርግላቸዋል ነው ቁርአን ደግሞ ዋስ ነው በቃ ግልጽ ነው ነቢዩ አለይሂ ሰላቱ ሰላም አልቁርአኑ ሁጀቱን ለክ አው አለይክ እንደተባለው ማለት ነው ጠቃሚ ነው ለኛ ማለት ነው قال تعالى الله سبحانه وتعالى ብሏል ሂና አህበጠ አደም ሂና አህበጠ አደም አደምን ምን ባለው ጊዜ ባስወረደው ጊዜና ከምን ከጀነት አይደል ከጀነት እንግዲህ በሰሩት ማለት ነው ምን መጥፎ ተግባር ምንድነው እሱ የሰሩት ያልተፈቀደላቸውን በሉ ግልጽ ነው ማናማ አደምና ሐዋ ማለት ነው በዛ መሰረት አላህ Subhanahu Wa Ta'ala ወደ ምድር አወረዳቸው አላህ ግን ይቅር ብሎታል ሂና አህበጠ አደም አበል በሸሪያ የሰው ልጆች አባት የሆነው ሚነል ጀና ከጀነት ማለት ነው አላህ ሲያባርረው ማለት ነው ሲያወርደው ምን አለው فإما يأتينكم مني هدى مني هدى فمن تبع هداي فلا خوف عليهم ولا هم يحزنون فإما يأتينكم أن أنت زند بمتاك ሚኒ ከኔ የሆነ ሁዳ መመሪያ በመጣ ጊዜ ፈመን ተቢያ ኢማ ምትሏ ሸርጥያ ነበረች አለ። ግልጽ ነው። ጀዋብ ሸርጥ ፈመን ተቢያ ሁዳየ ወዲያው ያንን ምን ያለ የተከተለ ሰው ምኑን ሁዳየ መመሪያን የተከተለ ፈላ ኸውፉን አለይህም በእነሱ ላይ ምን የለባቸውም። ጀዋብ ሸርጡ እንዴት ያምራል! በእነሱ ላይ ፍራቻ የለባቸውም። ወላውም ያሕዘኑን እነሱም የሚያዝኑ አይደሉም ይላል። وقال تعالى الله سبحانه وتعالى بل يقرآن أنكس دقم ميلا يا بني آدم إما يأتينكم رسل إما يأتينكم رسل منكم يقصون عليكم آياتي فمن اتقى وأصلح فلا خوف عليهم ولا هم يحزنون يا بني آدم أنت يا سولج شوي ኢማ ያእትየነኩም እናንተ ዘንድ የመጣ ጊዜና ሩሱሉ ሚንኩም ከእናንተ የሆኑ መልእክተኞች የቁሱነ ዐለይኩም አያቲ የኔን አንቀጽ የሚተርኩላችሁ ፈመን ይተቃ አሁን መጣ ጀዋብ ሸርጥ ይህንን የተጠነቀቀ በዛ መመሪያ ላይ ተንተርሶ ወአስለሐ ጉዳዩን ላይ አበጃጅ ያስተካከለ መልካም ያደረገ ፈላ ኸውፉን ዐለይህም በእነሱ ላይ ፍራቻም የለባቸውም ናም لا يخافون يوم القيامة قلت له ولا هم يحزنون የሚያዝኑም አይደለም ዱንያ ላይ ለምን ይህንን አልሰራንም ብለው የሚያዝኑ ይተክዙ يتكزوا ማለት ነው ግልጽ ነው ملائكة تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون بلا بسرعة مالتنا وقد انقسم الناس የሰው ልጆች በርክት هي على الكتب السماويه ከአላህ ዘንድ በመጣው ማለት ነው ኪታቦች ማለት ነው አማም ሂያል ማለት ባለፈው አማም ወይም ኢዛ ብያቸዋለሁ ኢላ ሰላሰቴ አቅሳም በሶስት ክፍል ተከፍሏል ቅስሞን ከፊል ቡድኖች ከዘበ ቢሃ ኩለሃ ኩሊሃ ከአላህ ዘንድ የመጣውን ኪታቦች ሙሉ ለሙሉ አንቀበልም አያስፈልገንም አሉ ወሁም እነሱ አዕዳኡ ሩሱል የመልእክተኞች ጠላቶች ናቸው ሚነል ኩፋሪ ወልሙሽሪኪን ወልፈላሲፋ አሁን እነዛ ከካዲያኖች የሆኑ ከአጋሪዎችና ከፍልስፍና አካሄድ ተከታዮች የሆኑት ናቸው ይህንን አካሄድ የመረጡት ወቅስሙን ሌላኛው ክፍል ደግሞ አመነ ቢሃ ኩሊሃ አላሁመ ጅዐልና ሚንሁም በሁሉም ከአላህ ዘንድ በመጣው ኪታቦች ሁላ ያምናሉ وهم المؤمنون እነሱ አማኞች ናቸው الذين آمنوا እነሱ ናቸው ያመኑ ቢጀሚዕ الرسل በሁሉም መልእክተኞች ወማ ኡንዚለ ኢለይህም ወደ እነሱ በተወረደውም ያምናሉ ማለት ነው كما قال تعالى الله سبحانه وتعالى أن تكساتشو آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله وقسم ليلان يوكف الدقمو آمن ببعض الكتب بكفيل كالله زند ما وردت يامنا وكفر ببعضها بكفيل دقمو من إلى يكتدال وهم اليهود እኚህ አይሁዶች ናቸው በከፊሉ አምነው በከፊሉ ይክዳሉ ወነሳራ እንዲሁም ነሳራዎች ናቸው ወመን ሳራ አላ ነህጅህም በእነሱ መንገድም የተጓዘ ነህጅ ጠሪቅ ማለት አለዚነ እነዚያ ናቸው የቁሉነ ብለው ይሉ የሚሉ نؤمن بما أنزل علينا ويكفرون بما وراءه بما وراءه وهو الحق مصدقا لما معهم نؤمن بما أنزل علينا በእኛ እኛ ዘንድ ኑእሚኑ እናምናለን ቢማ ኡንዚለ አለይና በእኛ ላይ በተወረደው በተውራት ማለት ነው ወየክፉሩነ ይክዳሉ ቢማ ወራአሁ ከሱ በኋላ ባለው ማ በቁርአን አናምንም አሉ እንደውም እኮ አላህ ወሁወ ልሐቅ እሱ ነው እንደውም ምን እውነት ይህንንማ ለእናንተ የተሰጣችሁንማ በርዛችሁት ተጫወታችሁበት አላላ ሙሰዲቀን ሊማ ማዕሁም እነሱ ዘንድ ያለውን እውነቱን አይሆን ማን ነው የሚያስተካክለው ቁርአን ነው በቃ አይ እነሱ አላስተጋ እያለ ተቆጣጣሪ ማን ቁርአን ነው አይደል እንዴ የሚያረጋግጥላችሁ አለበለዚያ እነሱ ተጫውተውበታልና በል እንዲያውም ሀውላ እነርሱ እኮ ዩእሚኑነ ቢባዕድ ኪታቢህም እንደውም አይደለም እነሱ ዘንድ ባለው ራሱ በከፊሉ ኪታብ ነው የሚያምኑት ወየክፍሩነ ቢባዕድ من በከፊሉ ደግሞ ምን ይላል እንዳመቻቸው በቃ እንደ አስፈላጊነቱ ያሽከረክሩታል ግልጽ ነው ያላስመቻቸውም ማለት ነው እንደ ሰው ህግ ይቀይሩታል كما قال تعالى الله سبحانه وتعالى أن دالوا فيهم أفتؤمنون ببعض الكتاب بكفل كتاب تمنى الله وتكفرون ببعض بكفل استكدال الله فما جزاء من يفعل ذلك منكم إلا خزي في الحياة الدنيا فما جزاء من دنو من دولهم يشلون من يفعل ذلك إنني سر منكم كنانت إلا خزي آه، يوردت يوتنجي في الحياة الدنيا بس ربيت وعالم ويوم القيامة بتنسيكنم يردون إما اللسالوا إلى أشد الآذار برت ودهن من قطعت وما الله بغافل عما تعملون الله كم مصر وتنقر من يونا رلا زنقيا إذا لم أمي زنقا زنقوا إذا لم ولا شك من أمتر الطريق أن الإيمان ببعض الكتاب بالله سبحانه وتعالى كالله كورداته كتابه بكفيله أمره أو ببعض الكتب وين دقمو بكفيل كتابه ككتابه بكفيل وين كورداته كتابه بكفيله والكفر بالبعض بكفي بالبعض الآخر بارلو تشدمو بكفيلو تشدمو من مالت መካድ ኩፍሩን ቢልጀሚዕ በሁሉም እንደ ምን ማለት ነው? መካድ ነው። በሁሉም እንደ መካድ ነው። ሊአነሁ ምክንያቱም ላቡደ ሚን አልኢማን አዎ ቅሮት የለውም ምን ማለቱ ሚን አልኢማኒ ከማመን ቢጀሚ ልኩቱብ ሰማዊያ ከአላህ ዘንድ በመጡት በሁሉም ኪታቦች ማመን ቅሮት የሌለው ጉዳይ ነው። ወቢጀሚዕ ሩሱል በሁሉም መልእክተኞችን ማመን እንደዛው لأن الإيمان لا بد أن يكون مؤتلفا مؤتلفا لأن مكنياتم الإيمان ما من لا بد ما يكرن أن يكون مهنو مؤتلفا عن አይነት ሁኔታ ሊኖር ይገባል የተላመደ ማለት ነው የተላመደ በቋንቋ ደረጃ የተላመደ ሲሆን ተመሳሳይ ሁኔታ ሊኖረው ይገባል ላ ተፍሪቀ ፊሂ በዛ ውስጥ መለያየት አይቻልም ወላ ተብዒደ ማካፈልም አይቻልም ወላ እክትላፈ ማቃረንም ማዛባትም አይቻልም ወላሁ ተዓላ አላህ ስብሓነሁ ወተዓላ እኮ ዘመ ለዚነ ተፈረቁ እነዛ የተለያዩትን ሰዎች ምን አላቸው ወቀሳቸው ወክተለፉ የተቃረኑ ሰዎችን ፊል ኪታብ አላህ ባወረደው ኪታብ የተለያዩ ሰዎችን ወቀሳቸው ከማ ቃለ ተዓላ አላህ ስብሓን ወተዓላ በተከበረው ቃሉ እንዳለው وإن الذين اختلفوا في الكتاب لفي شقاق بعيد እነዚያ እኮ የተቃረኑት ፊል ኪታብ አላህ ስብሓነ ወተዓላ ባወረደው ኪታብ ለፊ ሽቃቅን በዒድ ሩቅ በሆነ ጭቅጭቅ ውስጥ ናቸው ይላል። ሩቅ በሆነ ጭቅጭቅ ውስጥ ናቸው ሲባል ምን ማለት ነው? ከሐቅ ምን ያለ የወጣ ያፈነገጠ ማለት ነው። ግልጽ ማለት ምንዳቸው ይሄ ሆነ በቃ ምንዳቸው ይሄ ሆነ ማለት ነው ሲቃረኑ አላህ ባወረደው ኪታብ ለፊ ሺቃቅን በዒድ ሩቅ ያለው ነገር ነገር እኮ ለማቃናት ቀላል ነው አይደል ይሄ ግን ድቃ እስቲ አንድ እንትን እንኳን ዝም ብሎ ተጠምዝምዞ ተተብትቦ ያለ ማለት ነው በጣም ረጅም የተተበተበን ነገር መፍታት ነው ወይስ በትንሹ የተተበተበን ነው መፍታት ነገር ነው በትንሹ ይሄ ግን በጣም ሩቅ በሆነ ጭቅጭቅ ውስጥ ናቸው ከሀቅ ማለት ነው ከሀቅ የሆነ ጭቅጭቅ ውስጥ ማለት ግልጽ አላህ ይሄ ነው እንግዲህ ምንዳቸው ያደረገው ማለት وسبب كفر وسبب كفر من كفر بالكتب። وسبب ምክንያቱ كفر من كفر። የካደ ሰው እኮ ምክንያቱ ሰበቡ بالكتب ከአላህ ዘንድ በወረዱ ኪታቦች አው ከፈረ ቢባዕዲሃ ወይም ደግሞ በከፊሉ የካደውም ካዲ ነው ብሎ መፈረጁ አው ببعض الكتاب الواحد ወይም ደግሞ በአንድ ኪታብ ከፊል ልዩነቱ በደንብ ላስረዳችሁ። ምሳሌ አላህ ያወረዳቸው ብዙ ኪታቦች አሉ። ምሳሌ በቁርአን አምኖ በተውራት በእንጂል አላምንም ማለት በዘቡር አምናለሁ። ወይም ደግሞ ይሄ የመጀመሪያው ነው አይደል? በከፊል አምኖ በከፊል አለማመን የሚለው ውስጥ ሌላኛው ደግሞ በአንድ ኪታብ ውስጥ ደግሞ ሊሆን ይችላል። በቁርአን ያው በዚህ አምናለሁ ይሄ ይመቸኛል ከእሱ ጋር ስለሚሄድ በዚህ አምናለሁ። ምሳሌ በቁርአን አሁን ሱረቱል ፉርቃን ላይ የተጠቀሰው ደስ ይለኛል። ይሄ ቁኝ ይሄ ግን ማይሲር ብዙም አያስደስተኝም ብሎ ማለት እኚህን የመሳሰሉ ነገሮች ማለት ነው። አው ቢባዕድ الكتاب الواحد هو اتباع الهوى ምንድነው ይሄ? መንስኤው ስሜትን መከተል መንስኤውን ነው እየነገራቸው ያለው። ወሰበብ አይደለም ይላችሁ። ምክንያቱ ምንድነው? ስሜትን መከተል ነው እንጂ ያንን የሚያወረደው ይሁ አምላክ አላህ ግልጽ ነው። ስሜትን መከተል ወዙኑን ጥርጣሬን አልካዚባ ውሸት ይሆናል። ወዛዕሚህም መሞገታቸው ነው። አነ ለሁሙል አቅል እኛ አቅል አለን፣ ዝም ብለን አንነዳም። አሁን ምን ይላል ቁርአን በዚህ ላይ የጠቀሰው ነገር ይለዋል ፈላስፎቻ ልዩ ነው፣ ምጥቀት አለው ይለዋል። በዚህ ላይ ግን ከዘመኑ ጋር አይሄድም ይለዋል። ከዘመኑ ጋር ምን አይድማ አይሲል ይላል። ግልጽ ነው። እነሱ የፈለጉት እንደነሱ ምርጫ ነው የፈለጉት ሁሉንም ነገር ግልጽ ነው። የሴት ልጅ እንዲህ ሂጃብ በተመለ በሌላው ጥሩ ነው ያለው ሁኔታ በጣም ደስ ይላል። የሴት ልጅን ግን እንደዚህ እንደው በቃ ማለት ጠቅላላ ገሏን ሸፍና በቃ እንዲህ ተጀቡና ምናምን ይለዋል። ሌላም ደግሞ ሲያንቋሽሹ ደግሞ ሄድ ሲሉ ምን ይሉታል? ድንኳን ለዋለ ለብሳ ምናምን ይላል። ዶሮን ሲያታልሏት ለመብላት እኮ ነው ይውላ ግልጽ ነው ሴት ልጅን ውጪ ውጪ ምናምን እያሉ እንደፈለግሽ ድረሽ የመጀመሪያው ግልጽ ነው ከዛ ነገር ቀማሾችና ተቋዳሾች ለመሆኑ ግልጽ ነው የነሱ በቃ እንደዚህ ነው በቃ ለራሳቸው መጠቀም የሚፈልጉትን አካሄድ ነው እንዴ ታዲያ ለምን ፈለገ የሴት ልጅ ክብሯ ነው እኮ በቃ የሴት ልጅ ቦታዋ ነው ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲ ኡላ ወንድ ልጅ ውጪ ሰርቶ ይመጣል የራሱ ቤተሰቦች የሚላቸውን ያስደስታቸዋል። ግልጽ ነው በሚገባው እንጂ እንደነሱ የሐያዋን የእንስሳ ህይወትን ነው ለሌላውም የሚመኙት። ናም ወይሰሙነ አዎ ይሰይማሉ አንፉሰሁም ነፍሳቸውን ምን ብለው ቢልሑከማ እኛ ምኖች ነን ጥበበኞች ወልፈላሲፋ እኛ ማለት ፈላስፎች ነን ግልጽ ነው ተፈላስፈን ነገሮች ላይ የምንደርስ ነን ይላሉ ወየስኸሩነ ሚን ሩሱል በምን በሩሱሎች ላይ ያላግጣሉ ወአትባዕህም በሩሱሎች ተከታዮች ላይ ወይኒ ኋላ ቀሮች ምንም አይገባቸው ያልነቁ ምናምን ይሏል ያልበሰሉ ናቸው ይላል ግልጽ ነው እነሱ የበሰሉ ናቸው በእነሱ አባባል ማለት ወየሲፉነሁም እንደውም ይወስፏቸዋል ቢሰፋህ እነሱ ቂሎች ሞኞች እኮ ናቸው ምናምን ይላሉ كما قال تعالى الله سبحانه وتعالى እንዳለው فلما جاءتهم رسلهم بالبينات بالبينات فرحوا بما عندهم من العلم وحاك بهم ما كانوا به يستهزئون فلما جاءتهم رسلهم መልእክተኞቻቸው እኮ በመጡ ሰዓትና እነሱ ዘንድ ብል ብልበይናት ፍንትው ግልጽ ያለን የተብራራን የአምላካዊ መልእክትን ይዘው ሲመጡ ፈሪሑ ቢማ ዒንደሁም እነሱ ዘንድ ባለው ተደሰቱ። የኛ ይሻላል እነሱ ዘንድ ባለው ተደሰቱ። ምን ማለት ነው? በራሳቸው አመለካከት የኛ ይበልጣል ብለው ማለት ምን አልዕልም ከእውቀት ወሐቀ ቢሂም አለ አላህ ስብሓነ ወተዓላ በእነሱ ላይ ተገባ ማካኑ ቢሂ የስተህዚኡን ሲያል ባለ በእነሱ ላይ አላቀው አይደል የተውት የኛ ይሻል እያሉ ወሐቀ ቢሂም በእነሱ ላይ ተገባ ሆነ ማካኑ ቢሂ የስተህዚኡን ሲያላግጡት የነበረው ማለት ነው። እነሱ ሞኝ ናቸው፣ ቂሎች ናቸው አላሉ። ለእነሱ ነው የተገባው። ሞኝነትም ቂልነትም አላወቁም እንጂ ብዙ ጊዜ እኔ ብልጥ ነኝ የሚል ሰው ብልዓክስ ሆኖ ነው የሚገኘው። ግልጽ ነው። ወአማ ኢትባዕ ሩሱል የነሱ ብልጥነትና ምጥቀት የታደረሳቸው ራቁታቸው መጓዝ ከዛ በኋላ ግብረ ሰዶማዊነት ዚና ኸምር ጠጥቶ ቱቦ ስር መገኘት የመሳሰሉ ክብርን የሚነካ ከዛ በኋላ ደግሞ ሲሉ ሲሉ አሁን ደግሞ ወደ እንስሳም ተላልፈዋል። ግልጽ ነው። ከእንስሳ ጋር ኑሮ ጀምሯል። ግልጽ ነው አለ ከእንስሳቶች ጋር ግንኙነት ማድረግ ግብረ ሰዶማዊ ተራ ሆኗል። አሁን ግልጽ ነው። አሁን ደግሞ ከዚህ ሰዎች ጋር መሆን ናም አሁን አሁን ገና ማንነታቸውን በደንብ በግልጽ አውጡ ነህኑል ሐይዋን ነዒሽ ማዐሁም ግልጽ ነው ራሳቸውን በግልጽ አወጡት ግልጽ ነው እስካሁን ስውር ነበራል አሁን ግን እኛ የሰው ዘር አይደለንም የእንስሶች እያሉ ራሳቸው ምን እያሉ ነው አውጀዋል ግልጽ ነው አሁን ገና ቦታቸውን አግኝተዋል ብሏል ተብሏል ዋማ አትባኡ ሩሱል አትባኡ ሩሱል የመልእክተኛ ተከታዮች ፈኢነሁም ዩዕሚኑነ ቢኩል ኪታብን አዎ በሁሉም ኪታቦች ያምናሉ አንዘለሁ አላህ ባወረደው ላ ዩፈሪቁነ በይነሃ በመካከላቸው ምን አይሉ አይለያዩም በተውራትም በእንጂልም በቁርአንም በዘቡርም በዳው በምን በሁሉም ግልጽ ነው والإيمان بالكتب السابقة በቀደሙት ኪታቦች እኮ ማመን ሲባል ግን ኢማኑ ሙጅመል ጥቅል በሆነ መልኩ ነው ማመን። ግልጽ ነው የምናምነው እንጂ ዘፍጥረት ምናምን እንትን ያለውን አምንበታለሁ። ግልጽ አለ። ሌላውን እንትን አልቀበለው። ግልጽ አለ እያልክ የእኛውን ሱራ እንደምን ዘፍጥረት ምናምን እየተባለ እኮ አለ እነሱ ጋር ምዕራፎች አሉ። ግልጽ ነው። ስለዚህ እንደዚህ እያልን እኛ በዚህ እናምናለን አንልም። ጥቅል በሆነ መልኩ ከአላህ ዘንድ በመጡት እናምናለን ምን ነው ለምን እነሱ የበረዙት እዛ ውስጥ ሊኖር ይችላል ምን ያሉት የበረዙት ከራሳቸው መላክ የኩኑ ልቅራሩ ብሂ ቢልቀልብ ወልሊሳን ደግሞ ይህንም በምላሳችንም በቀልባችን እናረጋግጣለን ወአመ ልኢማኑ ቢልቁርአን ነገር ግን በቁርአን ማመን ሲባል ግን ፈኢነሁ ኢማኑ ሙፈሰሉን በዝርዝር ነው ምናምነው ግልጽ ነው ምክንያቱም በእኛ እጅ ላይ ነው አይደል ያለው አይደል الله دعمو السنة دمي تبكون مو قال قبته قصة إننا نحن نزلنا الذكر وإنا له لحافظون بلوان يكون بالإقرار بالقلب بقلب بما الرقاقات واللسان بملاسة واتباع ما جاء في بوست بما التو بما الكتل وتحكمي السنن فراج مر القرآن في كل كبيرة وصغيرة لتلكم لتنشون قد لتنشون لتلكم لا ወልኢማኑ አንዳንዱ በምን ላይ በትዳር ላይ የመረጋ ብቻ ሲፈጽሙ በኒካ አይደል ምንን ይከተላሉ ሸሪያን ይከተላሉ አብሮ ግን ሲኖሩ ደግሞ ባለው ደግሞ ቁርአኑ ነገር እንተጠበቀ ለኒካ ብቻ ነው የምፈልገው ኒካ ለማሰር አካሙና ከዛ ውጪ ባለው እንደፈለጉ ይፈነጫሉ ማለት ነው ቤት ውስጥ ያለው ወልኢማኑ ቢአነሁ ከላሙላህ አዎ በቁርአን እኮ ማመን ሲባል የአላህ ንግግር መሆኑን ነው ሙነዘሉን የወረደ ነው ገይረ መክሉቅ ፍጡር አይደለም ሚንሁ በዳ ከሱ ዘንድ የጀመረን ወኢለይህ የዑድ ወደ እሱ ደግሞ ምን ይላል ይመለሳል ማለት ነው ወቀድ እቅተደት ሕክመቱ የአላህ ጥበብ እኮ አስፈረደች አንተኩነ ልኩቱቡ ሳቢቃ የቀደሙ ኪታቦች እኮ ሊአጃሊን ሙዓየነትን ለተወሰኑ አጃሎች ነበረ። آجال ማለት ወቅት ማለት ለተወሰኑ ወቅቶች ነበረ። ወለአውቃት ሙሐደዳ ለተገደቡ ምኖች ነበረ ወቅቶች ነበር። ሙዓየና ማለት ሙዓየና ለተወሰነ ወቅት ወይም ሙዓየና ሲባል ምንድነው? specific የሆነ ነገር የሚታወቅ ማለት ነው። ገብታችሁ ሙዓየና ወለአውቃት ሙሐደዳ ለተገደበ ጊዜ አጃልና አውቃት አንድ ነው። እሺ አጃል ማለት አውቃት ማለት ነው። ወወከለ ሕፍظሃ ጋሸዳለ ይመስለኝ ወከለ ሕፍظሃ አላህ ስብሓነሁ ወተዓላ እሷን በመጠበቅ ላይ እንግዲህ ዋስ ሆኗል። ኢለለዚነ ስቱሕፊዙ አለይሃ በእሷ ላይ የተጠባበቁ እንዲጠብቁ የተደረጉ ሰዎች ብቻ ነው የሚጠብቁት። ሚነል ከሰው አላህ እንዲጠብቁ ብሎ ያስቀመጣቸው ብቻ ነው መጠበቅ የሚችሉት። የማንን ሴቶች ቁርአንን አይደለም የቀደምት የቀደሙት ምኖችን ኪታቦችን ተውራት፣ እንጂል፣ ዘቡር አን የመሳሰሉትም አሉ። ከማ ቃለ ተዓላ አላህ ስብሓንሁ ወተዓላ እንዳለው ኢና አንዘልነ ተውራተ ፊሃ ሁደን ወኑር። ምን ይላል አላህ ስብሓንሁ ወተዓላ? እኛ እኮ ተውራትን አወረድ ነው ይላል። ፊሃ ሁደን በእሷ ላይ መመሪያ አለ። ወኑር ምን አለ ደግሞ ብርሃን አለ። ያህኩሙ ቢያ ነቢዩን በዛ ጉዳይ ላይ ማን ይፈርዳል? ነቢያቶች። ልብ በሉ ከኔ ጋር አለዚነ አስለሙ እነዚያ ለአላህ ስብሓነሁ ወተዓላ ትእዛዝ እጅ ምን ያሉ የሰጡት ማለት ነው። የሚፈርዱት ለማን ነው ከተባለ ሊለዚነ ሃዱ ለነዛ አይሁዶች ማለት ነው። ተውራት የወረደው ማለት ነው። ሃዱ ማለት የቅናቻ መንገድ የያዙት አይደለም። ተውራት ሃዱ ማለት ለአይሁዶች ማለት ነው። ተግባባን ወረባንዩን እዚህ ጋር ደግሞ ሌላ ነው ወረባንዩን እነዛ ረባንዮች ረባኒ ማለት ይሄ ሊቃውንት የሚባሉት ማለት ነው ማለት ረባኒ ማለት አለዚ ያዕም አለዚ ያዕለም ወያዕመል ያ የሚያውቅና ምንም የሚሰራ ወይም ከዚህ በፊት በሰጧችሁ አለዚ ዩረቢ ነፍሰሁ ወገይሩህ አይደል ራሱንም ከራሱም አልፎ ሌላውንም ተርቢያ የሚሰጥ ማለት ነው። ሊቃውንት ይሏቸዋል በአማርኛ። እሺ እነዚያ ወረባንዩን ሲል እነዛ ሊቃውንቶች ምን ይላሉ? ምን ይላሉ? ይፈርዳሉ። ይፈርዳሉ የሚለው ደሚር አለ። እሺ በተውራት ይፈርዳሉ። እነማ ነቢያቶች አረ አስለሙ ምን ያሉት እጅ የሰጡት አረ ለአላህ ስብሐነ ወተዓላ ትእዛዝ በማን ላይ ነው የፈርዱት? በአይሁዶች ላይ ተውራትን በተመለከተ ስሩ እነዛ ሊቃውንቶችም ይፈርዳሉ። ወለአሕባሩ አሕባር ምንድን ነው ብያቸዋለሁ? የምን ዑለማዎች የአይሁድ ዑለማዎች ብያለሁ አይደል? የአይሁድ ዑለማዎች አዋቂዎች ማለት ነው። እነዛ ቢመስቱሕፊዙ ውቺ ነች አማየ እንዲጠብቁ በተደረጉበት ቢማ ሐፊዙ አይደለም እሺ በጠበቁት አለ ቢማ እስቱህፊዙ እስቱህፊዙ ማለት እንዲጠብቁ በተደረጉት አላህ ጠባቂ አድርጎ ያስቀመጣቸዋል። ቁርአንን ግን አንተ አንተ አንተ ብሎ ነው እንዴ የተመደበው? አይደለም እንዴ አሁን ሁሉም ሐፊዝ ሐፊዝ በየቦታው አይደል እንዴ ያለው? አንተ ሐፍዝ ምናምን ተብሎ አደራ ተብሎ ነው እንዴ የተቀመጠው? አይደለም ግልጽ ነው። አላህ በተወሰኑ ሰዎች ላይ ብቻ አይደለም። አላህ እንግዲህ እሱን በመጠበቅ ላይ እስቲ አንተ የተውራት የኢንጂል ሐፊዝ ተብሎ በየቦታ ሲያስመርቁ አይተሃል? ሐፊዞች እኛ ግን <laughs> በዓለም ላይ ቢያንስ በየወሩ ይመረቃል ማለት በየወሩ እዚያውን ዓለም ባንክ ያለው ባያ ያስመርቅ ሌላ አካባቢ ያለው እዚህ እንኳን ያለው በየወሩ ያስመርቅ ሊሆን ግልጽ ነው። ወላሁ ተዓላ ዓለም በየቀኑ የሚመረቅ ሊሆን ይችላል ብዬ አስባለሁ። ገብቷችኋል? ዓለም ላይ ነው እያወራን ያለ ነው። ሑፋቶች ይመረቃሉ። አጃኢብ እኮ ነው። አላህ ደግሞ ገራ አደረገው ደግሞ እንዲያ እንደ አንተ ተውራት አንተ እኮ ቶ በቃ ተውራትና እንጂልን እንዴት ብለህ ነው የምታፍዘው? ሀፊዝ የእሱ ሀፊዝ ተብሎ ሲወራ እንኳን ብዙም አሰማም ነው። ተግባባን አይደለ? አላህ እንግዲህ ቃል ገብቷል ማለት ነው። ቢመስቱህ ቢዙ እንዲጠብቁ በተደር ሚን ኪታብላህ ከአላህ ኪታብ ወካኑ እነሱም ናቸው አለህ በሱ ላይ ሹሃዳ ምኖች መስካሪዎች ማለት ነው። ናም አመል ቁርአኑል ከሪም አያችሁ አሁን ቁርአን እኚህ እንግዲህ ጠብቁ የተባሉት ናቸው ሊጠብቁት የሚችሉት ነው ተግባብተናል መሰለኝ አዎ ነብያቶች እኚህ ብቻ ነው ቁርአን ግን ይላል ፈቀድ አንዘለ አላሁ ሊኩል አጅያል ያወረዱ ደግሞ እነዛ በተወሰነ ወቅት ነው ያገለግሉት ተብለናል አረ ምሳሌ ተውራት የሚያገለግለው በማን ዘመን ላሉት ነው በሙሳ ጊዜ ላሉት በቃ ለተወሰኑት ሰዎች ኢንጂልስ በኢሳ ጊዜ ይላሉ። ዘቡርስ እነዚህ ቁርአንስ لكل الأجيال ለሁሉም أجيال ትውልድ እዚህ ጋር أجيال ና آجال አንድ አይደለም። እሺ أجيال ማለት ያው generation ማለት ነው። ግልጽ ትውልድ من الأمم ከህዝቦች في كل الأوطان በሁሉም ሀገር ላይ إلى يوم القيامة እስከ ቂያማ ድረስ ማለት وتولى حفظه አላህ እንደሚጠብቀውም ደግሞ ምንን ወስዷል? وتولى። በጉዳዩ ላይ አላህ ተሹሟል። ተሹሟል ስል እኔ ነኝ በቃ ኃላፊነቱን ወስዶ ብሏል። ሒፍظሁ እሱም በመጠበቅ ላይ ቢነፍሲ በነፍሱ ላይ ሊአነ ምክንያቱም ወዚፈት ሀዘል ኪታብ የዚህ እኮ ኪታብ እኮ ስራ የዚህ ኪታብ የስራ ድርሻ በሉት የስራ ድርሻ ላተንተሂ የምታበቃ አይደለችም ኢላ ቢኒሃየቲ ሀያትል በሸር የሰው ልጅ ህይወት በማብቃቱ ብቻ ነው የሚያበቃው። የዚህ ቁርአን ተግባር የስራ ድርሻ የሚያበቃው ህይወት ስታበቃ ብቻና ብቻ ነው። አለል በምድር ላይ በቃ ግልጽ ነው። ሰው ልጅ በምድር ላይ እስካለ ቁርአን ያገለግላል። የሰው ልጅ በምድር ላይ ከሌለ ቁርአን ጉዳዩ ያበቃል። لمن الله با على إنا نحن نزلنا الذكر وإنا له لحافظون إن يكو أورنا ينن تكساس ما نسو قرآن وإنا له لحافظون السنة من يات أباكنا إلى وقال تعالى الله سبحانه وتعالى أبلو إلى لا يأتي الباطل من بين يديه ولا من خلفه تنزيل من حكيم حميد لا يأتيه الباطل كنت نجركو سوزن ما يمتانو من بين يديه كفل لفيتو من ولا من خلفه كبستوالو يليلو كنت نجر لمتاو ما يشد من ነው ኪታብ ነው አለ ተንዚሉን የወረደ ነው ሚን ሐኪሚን ሐሚድ አዎ ጥበበኛና ምስጉን ከሆነው አላህ ይላል ወየጂቡ ግድ ይላል تحكم هذا القرآن إن القرآن فراج ما درك في جميع الخلافات بقول من وجه تكارم وجه سنكارن من ملشات القرآن ويجيب قد دلال رد مملس جميع النزاعات كل من تكتك وجه مالتنا إليه ورسول القرآن مرتي ولا يمت الله وقد جعل الله التحاكم ما فاردنا الله درقه إلى غير كتابه ከቁርአን ውጪ ወዳለ ነገር መፋረድን ተሐኩመን ኢለ ጣጉት ወደ ጣዖታት መፋረድ ነው አለ። ከቁርአን ውጪ የሚፋረድ ወደ ማንም ይፋረድ የተፋረደው ፍርድ ምንድነው? ወደ ጣዖት እንደ መፋረድ ነው አለ። ቃለ ተዓላ ይህንን በማስመልከት አላህ ይላል ألم تر إلى الذين يزعمون አልተመለከትክም ወይ ወደ እነዚያ يزعمون እንደሚሞግቱ እንደሚጠረጥሩ ሰዎችን أنهم آمنوا بما أنزل إليك እነሱ እንዳመኑ አድርገው የሚሞግቱ የሚጠረጥሩ ወደ አንተ በተወረደው وما أنزل من قبلك ከአንተ በፊትም በተወረደው እንዳመኑ አድርገው የሚጠረጥሩትን አልተመለከትካቸውም እንዴ ደግሞ እኮ يريدون ይፈልጋሉ በእሱ አምነናል ብለው ይፈልጋሉ أن يتحاكموا إلى الطاغوت ወደ ጣዖታት ምን ማለትን መፋረድም ወቀድ ኡሚሩ አየክፍሩ ቢህ በእውነት ግን እንዲክዱ ምን ብለው ነበረ? ታዘው ነበረ ይላል አላህ። ወጣጉት ጣጉት ማለት ፈዓሉት ነው። ሚነ ጡግያን ምን ከሚል ነው የመጣው? ድንበር ማለፍ ነው። ወ ሙጃወዘቱል ሐድ ነው ድንበር ማለፍ። ወቀድ ዘመ አላሁ አላህ ስብሓነሁ ወተዓላ ወቀሰ አልሙደዒነ ሊልኢማን ኢማን አለን ብለው የሚሉት ሰዎችን ወቀሰ ቢልኩቱቢ ኩሊሃ በሁሉም ኪታቦች እናምናለን ብለው ያሉ ሰዎችን አላህ ወቀሰ። ግን ለምንድን ነው የወቀሳቸው ከተባለ በኪታብ ሁሉ እናምናለን ብለው ወየትሩኩን ወሁም የትሩኩን እነሱ ይተዋሉ አተሐኩመ መፋረድን ኢለል ኪታቢ ወሱና ወደ ቁርአንና ወደ ሐዲስ ወየተሐከሙን ኢላ ባዕድ ጠዋጊት ወደ ከፊል ጣዖታቶች ማለት ነው ይፋረዳሉ። ይሄ እንግዲህ አመንን ማለት ምንም ትርጉም የሌለው ጉዳይ ነው። وقد قال النبي صلى الله عليه وسلم بركة نبي عليه الصلاة والسلام بلوال وما حكم قوم عند زبوت شكوا يفردون بغير ما أنزل الله الله سبحانه وتعالى باوردو مالته ካወረደው ውጪ አይፈርዱም إلا وقع بعصهم بينهم بما أكلت جمالتهم من تفات بذلك تفات يمكست بيوم إنشي مدفونة غير هلا بالنسول من إله يكست الله وهذا لو فوزا دكتور فوزا نعم وهذا يكو من أعظم أسباب تغيير الدول هنا نقول تلك يمي بالو السبب تغيير الدول በአንድ አገር ላይ የተለያየ ነገሮች መቀየር ግልጽ ነው። አዎ ወኑሹቢል ፊተን የፊትናዎች ምን ማለት መከሰት ወተናሁር መተራረድ በይነ ሽዑብ በተለያዩ ምኖች ሽዑብ ጎሳዎች አር ጎሳዎች ሊአነ ልኢማን ብልኪታብ ምክንያቱም በኪታብ ማመን ዩጂቡ ተሓኩመ ኢለይህ ወደ እሱ መፋረድን ግድም ያስቢለው ነው። ፈመን ይዳል ኢማን ኢማንን እኔ ኢማን አለኝ ብሎ የሞገተ ወሆ የተሐከሙ ኢላ ገይሪሂ ከቁርአን ውጭ ባለ እየተፋረደ ፈሁወ ሙተናቂዱን ፊ ዳዕዋሁ እንግዲህ ይህ ሰው በአባባሉ ፈሁወ ሙተናቂዱን የሚጋጭ ነው። ፊ ዳዕዋሁ በምኑ ላይ በሙግቱ ላይ እውነት በአላህ የሚያምኑ ቢሆን ኖሮ በቁርአን በተዳኘ ነበር። ሰዎች በቁርአን በተወሰነ ርዕስ ላይ ይዳኛሉ። ከዛ ደግሞ ዱንያን ፍለጋ ማለት ነው ወዴት ይሄዳሉ? አ ወደ ሼዲዚ እጽራለ ህግ ይሄዳሉ ማለት ነው። ግልጽ ነው። ይሄንን ነው ማለት ነው። ያ ኬት የመጣ ፍርድ ነው። ከግሪክ ፍልስፍና የመጣ የተወሰዱ ናቸው እንዳሉ ግልጽ ነው። አብዛኛው ፍርድ ተብሎ የሚወሰዱት ወልኪታቡ ኪታብ እኮ ላ የተጀዛ ምን አይደለም የሚከፋፈል አይደለም ፈየጂቡ ተጥቢቁ ኩለሁ ሁሉንም በተግባር መዋል ግድ ነው ወልዓመሉ ቢሂ በሱም መስራት ኩሊ በሁሉም ፊ ኩልል መጃላት በሁሉም መጃሎች በሁሉም ዘርፎች ላይ ፊልአቃኢድ በአቂዳ ጉዳይ ወልዒባዳት በአምልኮ ወልሙዓመላት በተለያዩ ከሰውዎች ጋር መኗኗር ጉዳይ ንግድ ምናምን ወፊል አሕዋል ሸክስያ በግለሰባዊ ጉዳይ ላይም ቢሆን ወልጂናያት ቅጣቶች ወልሑዱድ የተለያዩ ምኖች ህግጋት ወፊል አዳቢ ስነ ስርዓትን በተመለከተ ወሱሉክ በተለያዩ አካሄዶች ላይ ግልጽ ነው። ሱሉክ የተለያየ አካሄድ ላይ በእያንዳንዱ ላይ አዎ ልናስቀድም የሚገባው ማን ነው? ቁርአንን ነው ፈራጅ ልናደርግ የሚገባ ይላል። ቃለ ተዓላ ይህንን በማስመልከት አላህ ስብሓነ ወተዓላ ብሎ ይላል ወመን ለም ያሕኩም ቢማ አንዘለ አላሁ ፈኡላኢከ ሁም ልካፊሩን አዎ በቁርአን ያልፈረዱ ሰዎች ወመን ለም ያሕኩም ቢማ አንዘለ አላህ አላህ ባወረዱ ያልፈረዱ ሰዎች ፈኡላኢከ ሁም ልካፊሩን እነሱ ከሃዲያኖች ናቸው ይላል ومن لم يحكم بما أنزل الله فأولئك هم الظالمون إلى ومن لم يحكم بما أنزل الله فأولئك هم الفاسقون إلى በዳዮች ናቸው አመፀኞች ናቸው በየአይነቱ ብሎ ነገራል ግልጽ ካፍር ዛሊም ፋሲቅ አመፀኛ وقال تعالى فلا وربك በጌታህ ይሁንብኝ ምሎ ነው አላህ ስብሓን ወተዓላ የጀመረው ፈላ ወረቢከ በጌታህ ይሁንብኝ ላ ዩእሚኑን አማኝ ሊሆኑ አይችሉም ምሎ ነው የጀመረው አላህ ሐታ ዩሐኪሙከ አንተን ፈራጅ እስኪያደርጉ ፊማ ሸጀረ በይነሁም በመካከላቸው ለተከሰተው ثم لا يجدوا في أنفسهم ከዛም በነፍሳቸው ላይ ቅሬታ ላይ ያገኙ ቅሬታ ሐረጀን አረለ ሐረጅ ማለት ቅሬታ ሚማ ቀበይታ አንተ በፈረድከው እንኳን አለመፋረድ አለም ተፋርደው ራሱ ቅሬታ ማግኘት የለባቸውም በቃ ሰሚዕና ወአጣዕና ወዩሰሊሙ ተስሊማ መታዘዝን እንዲታዘዙ ነው እጅ መስጠትን እንዲሰጡ ነው ማለት ነው ፈነፈል ኢማኑ አላህ ኢማን የለውም ብሎ ፈረጀው ነፍየም ወአት ከዳ ጠንከር ያለ ውድቅ ማድረግን ኢማኑን ውድቅ አድርጎታል። ጠንከር ባለ መልኩ ቢልቀሰም በምንድን ነው? በመሐላ ጀምሮ ማለት ነው። ከማ ወሰፈ አላህ እንደገለጸው መን ለም ያሕኩም ቢማ አንዘለላህ አላህ ምን ባለው ባወረደው ያልፈረደ ቢልኩፍሪ በክህደት ወልዙልሚ በበደል ወልፍስቂ በአመፅ ነው አላህ ምን ያለው የፈረጀው አይደለም በቁርአን ያልተፋረደን ሰው በዚህ አይነት መልኩ ኩፍርን ሰጥተው ካፍር ነው ብሎታል። ዙል ዛሊም ነው ብሎታል። ፍስቅ ፋሲቅ ነው ብሎታል። ወኢን ደአል ኢማንንም ቢሞግትም ወልዓዳለተ ፍትሐዊነትንም ወልዓድለ ዓድልንም ዓድልን ፍትሐዊነትንም ፈተበን ጥፋት ለሱ ይሁንና ፈተበን ጥፋት ይሁንና አለ። ፈተበት ጥፋት ይሁንና ሊቀውሚን ለነዛ ህዝቦች ኢስተብደሉ ኪታብ አላህ የአላህን ስብሓነ ወተዓላ ኪታብ ለቀየሩት ቢልቀዋኒን ልወድዕያ አጣጉትያ በሰዋዊ ህግ በሰዋዊ ህግ ያ ጣዖት ወደ ሆኖ ማለት ነው ወደ በሰዋዊው ህግ የቀየሩት ወሁም የደዑነ ልኢማን ይህንን ደግሞ ያደረጉት እኛ ኢማን አለም ብሎ የሚሉት ናቸው ፈላ ሐውለ ወላ ቁወተ ኢላ ቢላህ ልዓልይ ልዓظም ብልሃትም ሆነ ቁዋ ወላ ሐውለ የሚለውን መቀየርም ብለው የሚፈስሩ አሉ እሺ መቀየር መቀየርም የለም ወላ ቁወተ ኢላ ቢላህ አልዓልይ ልዓظም የበላይና ከሆነ ኸይር እዚህ ላይ ያልገባችሁ ነገር ካለ ጠይቁ። ወይላ ልቀጥል ነው ልቀጥላ ቀጥላለሁ ሶፍት የታኩት እሺ ያልገባችሁ የለማ ፈጥኛሉ ሴቶች ጥሩ ነው አይደል እ አዎ እንደዚህ ነው እናንተ ለቀም ለቀም ለቀም አርጉ እሺ تعال እ في موارد نزاع نزاع ጭቅጭቅ ማለት ነው መዋሪድ በመጡ ጊዜ ማለት ነው በተለያዩ የጭቅጭቅ ክስተቶች በመጡ ጊዜ ማለት ነው ወይም በተከሰቱ ጊዜ እሺ ሌላ ጥያቄ ያላችሁ የላችሁ ኸይር አሕሰንቱም አልአስሉ ራቢዕ አራተኛው እንግዲህ ያው እንግዲህ እዛ አርካነ ሊማን ስንማር በልጅነታችን ምን ወኩቱቢሂ ወሩሱሊሂ ብለን ነበራል። ያው እንግዲህ አላስሉ አሁን ደግሞ ምን ብለናል? አልኢማኑ ቢሩሱል በሩሱሎች ማመን ይላል። አልኢማኑ ቢሩሱል በሩሱሎች ማመን አሐዱ ኡሱል ልኢማን ከኢማን መሰረቶች ውስጥ አንደኛው ነው ይላል። ሊአነሁም ምክንያቱም ሩሱሎች ማለት አልዋሲጠቱ በይነ አላሂ ወበይነ ኸልቂህ በአላህና በፍጡራን መካከል ያሉ ምን ዋሲታ ዋሲታ ማለት መዳረሻ ናቸው ፊ ተብሊግ ሪሳለቲሂ አምላክ የመልእክቱን በማድረስ ላይ ወኢቃመት ሑጀቲሂ የአላህን ስብሓን ወተዓላ ደግሞ ሁጃ ሁጃ ማለት መረጃ በማቆም ላይ አላፈልኪሂ በማለት በፍቱ አልሰማውም እንድትል እንዳትል ይኸው ሩሱሎችን ልክ ያለው ይላል ሁጃ ቆመብህ ማለት ነው መረጃ ወልኢማኑ ቢህም በእነሱ ማመን ሲባል ያኒ ማለትም አተስዲቁ ቢሪሳለትህም አዎ እውነት ማለት ነው እነሱ መልእክተኛ መሆናቸው ወልቅራሩ ቢንቡወትህም ነቢይ መሆናቸው ማረጋገጥ ዋናውም ሳዲቁነ እነሱ ኮን እውነተኛ ናቸው ፊማ አክበሩ በተናገሩት ቢሂ አኒላህ ስለ አላህ በተናገሩት እውነተኛ ናቸው ወቀድ በለጉ አድርሰዋል አሪሳላት አምላካዊ መልእክትን ወበየኑ አብራርተዋል ሊናስ ለሰዎች ማላ የሰው አሐደን ጀህሉ ማላ የሳ ምንም አይለው የማይበቃለትም ማለት ነው ወይ የማይሰፋለትም አሐደን አንድም ጀህሉ ምን ማለት ነው አለማወቁ አይደል አለማወቁ ለማንም አይበቃም ማለት ላየሳዕ ማለት አይበቃም ማለት ነው። እሺ ላየሳዕ አይበቃም ማለት ነው።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 ይፈልጋሉ ቀደድ አድርጎ ማውጣትን ማለት ከፊል በማመን ከፊልም በመካድ የሚል መንገድ ማለት ኡላኢከ እነርሱ እኮ ሁሙል ካፊሩነ ሐቃ እውነተኛ ካዲ ማለት እነሱ ናቸው በከፊል ማመናቸው አይታይም ነው ففي هذه الآية بزيان كسلي قرن الله الله سبحانه وتعالى أمرا አልኢማን ማመንን ቢሩሱሊ በመልእክተኞች ቢልኢማን ቢሂ ሱብሓነህ በእሱ ከማመን ጋር ጣምሮ ነው ያመጣው ወቢመላኢከቲ በመላኢኮችን በማመን ወኩቱቢ በኪታብ ከማመን ጋር ጣምሮ ነው ያመጣው ወሐከመ ፈርዷል ቢኩፍሪ በክህደት ማለት ነው ፈርዶባቸዋል መን ፈረቀ በይነ አላህ ወሩሱሌ አላህና መልእክተኛውን ለያይቶ የሚመለከትን ሰው بكفر فرجوا التاب فآمن ببعض بكفي الأمنو وكفر ببعض بكفي البيكت الله قال من فرجوا بتل أو كدة فرجوا بتل وبعث الرسل يملك تنيوشكم ملاك نعمة من, الله كالله هنا تقانو على البشرية لسويش مالتنو تلك تقان لمن تشك ملاكو ሊአነ ሀጀተል በሸሪያ ምክንያቱም የሰው ልጅ እኮ ሀጃ ኢለይህም ወደ እነሱ ضروريቱን በጣም አንገብጋቢ የሚባል ነው ፈላ ተንተظሙ ለሁም ሐሉን አንድም ነገር ስርዓት ሊይዝ አይችልም ሁኔታቸው ስርዓት ሊይዝ አይችልም ወላ የስተቂም ቀጥ ሊልም አይችልም ለሁም ለነሱ ዲኑን እምነት ኢላ ቢሂ በማን እንጂ በእነሱ እንዴ አንተ አንድ ድርጅት እንኳን እኮ ስራ አስኪያጅ ከሌለው ከባድ ነው እንኳን አይደለም የሰው ልጅ ሙሉ በአጠቃላይ አይደለም ማለት ነው። ፈሁም እነሱ እኮ የሕታጁና ያስፈልጋቸዋል ኢለ ወደ መልእክተኞች አሸደ ሚን ሐጀቲን ኢለ ጣዓም ወደ ምግብ ከሚያስፈልጋቸው የበለጠ የሰው ልጅ ምግብ ያስፈልጓል። ከዛ በላይ ሩሱሎች ያስፈልጉታል። ወሸራብ መጠጥም ሊአን አላህ ስብሓነሁ ምክንያቱም አላህ ስብሓነ ወተዓላ ጀዐለ ሩሱል መልእክተኞችን አላህ አደረገ ወሳኢጥ በይነሁ ወበይነ ኸልቂህ በሱና በፍጡር መካከል ያሉ መዳረሻዎች አደረጋቸው ፊ ተዕሪፊህም ቢላህ አላህን በማወቅ ወቢማ የንፈዑሁም የሚጠቅማቸውን ነገር በማወቅ ወማ የضሩሁም የሚጎዳቸውን ነገር በማወቅ ወፊ ተፍሲል ሸራኢ አዎ ሸሪያን በአጠቃላይ በዝርዝር በማወቅ ወለአምሪ ትእዛዝን በማወቅ ونهي ክልከላን وإباحة የተፈቀደን وبيان ما يحبه الله አላህ የሚወደውን በማብራራት وما يكره የሚጠላውን فلا سبيل إلى معرفة ذلك እነዚህን ነገሮች ለማወቅ ምንም መንገድ የለም إلا من جهة الرسل በሩሱሎች አቅጣጫ እንጂ ፈኢነ ልአቅላ አቅል ከተባለ አይ እኔ አቅሌ አቅሌ ያውቀዋል አይ አቅሌ ይደርስበታል ካልክ فإن العقل عقلك لا يهتدى لمرة أي كلمة لا يهتدي لا يهتدي عقل لمرة أي كلمة إلى تفصيل هذه الأمور أن زين نقرج زر بموك لمرة أي كلمة وإن كان قد يدرك وجه الضرورة أسفل لاقي إن يبالو مالتنو قد ستا يتوسن لأوك إشلال إنجيليها من حيث الجملة ጥቅል በሆነ መልኩ ሊያውቅ ይችላል ግልጽ ነው ግን መዝርዝር አቅል ደርሶ ሊያውቅ አይችልም ቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል ካነ ናሱ ኡመተን ዋሒዳ فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق ليحكم بين الناس ليحكم بين الناس فيما اختلفوا فيه كان الناس أمة واحدة يسأل ልጆች እኮ አንድ ነበሩ ይላል እመተ ዋሂዳ አንዱማ ነበሩ ከዛ ግን ተለያዩ እዚህ ጋር የምትቀድሩት ነገር አለ ግልጽ ነው ከዛ ተለያዩ ሽርክ ውስጥ ገቡ ብላችሁ በማለት ታስገባላችሁ በውስጥ ታዋቂነት ፈባዓት አላህ ሲለያዩ የተለያየ መጥፎ ነገር ውስጥ ሲወድቁ አላህ ላከ አነቢይን ሙበሺሪን አው ሙንዚሪን አብሳሪና አስጠንቃቂ ሆኑ ወአንዘለ ማዕሁሙል ኪታብ ኪታብን አወረደላቸው ቢልሐቅ በእውነት ሊየሕኩመ በይነ ናስ በሰው ልጆች መካከል ምን ይል ዘንድ ይፈርድ ዘንድ ፊመ እኽተለፉ ፊህ በውስጡ በተቃረኑት ነገር ስለዚህ እነሱ ሲቃረኑ ማንን የላከላቸው አላህ መልእክተኞችን ማለት ነው እንደዛ እንዳንኑ መልእክተኞችም ያስፈልጉት ወሃጀቱል ዒባዲ የባሪያዎች እኮ ፍላጎት ኢለር አዎ አምላካዊ የሆኑ መልእክተኞች መላካቸው አዕظም ቢከሲር ምን ሐጀት ልመሪድ ኢለ ጠቢብ አንድ በሽተኛ ዶክተር ከሚያስፈልገው በላይ ነው ፈኢነ ጋየተ ማ ያሕሉሉ ፈኢነ እኮ ጋየተ ድካው ማ ያሕሱሉ የሚከሰተው ቢዓደሚ ውጁድ ጠቢብ አንድ ዶክተር ባለመኖሩ ተደሩሩ ልበደን አካል ነው ሊጎዳ የሚችለው አይደል ዶክተር ባይገኝ አካል ነው ሊጎዳው ወለዚ የሕሱሉ ሚን ዐደም ሪሳላ የአንድ መልእክተኛ አለመላክ መታጣት ግን ተደሩሩል ቁሉብ ልብ ምን ይላል ይጎዳል ቀልብ ነው የሚጎዳው ወላ በቃአ ሊአህል ልአርድ ለምድር ሰዎች በአጠቃላይ መዘውተር የላቸውም ኢላ ማዳመት አታሩ ሪሳላ የመልእክተኞች ፋና እስካለ ድረስ ብቻ ነው የመልእክተኞች ፋና አው የነሱ ጥሪት ስላ ካለ ብቻ ነው መውጁደቱን ፊህም በውስጣቸው የተገኘ ከሆነ ፈኢዛ ዛሀበት አታሩ ሪሳላ የመልእክተኞች ፋና ግን ከጠፋ የነሱ ቅሪት ፍኖት ከጠፋ ነዓም አቃም አላሁ ልቅያማ ምንን አላህ ያቆማል ቅያማን ያቆማል በቃ የሩሱሎች ፋና ሙሉ ለሙሉ ከጠፋ ቅያማ ይቆማል በቃ አላህ አላህ የሚል ሰው ከሌለ ተውሂድ የሚያንጸባርቅ ሰው ከሌለ ከጠፋ خلاص ቅያማ ምን ይላል ይቆማል والرسل ምክንያቱም አላህ ስብሓነሁ ወተዓላ ቃመት السماوات والارض لاجل ذلك አይደል ሰማይ ምድር የቆመው እኮ ለዚህ لاجل التوحيد ነው ተውሂድ ከሌለ خلاص ቃመት الساعه والرسل መልእክተኞች الذين እነዚያ ذكر الله اسماءهم አላህ ስማቸውን የጠቀሰው ፊል ቁርአን በቁርአን ውስጥ የጅቡ ልኢማኑ ቢአዕያኒህም በእያንዳንዱን ግለሰብ በማወቅ እያንዳንዱን ግለሰብ ማወቅ ቢአዕያኒ ማለት በማንነታቸው ማወቅ አለብን። ወሁም እነሱ እንግዲህ ቁርአን ላይ የተጠቀሱት ቁርአን ላይ የተጠቀሱት ነው። እሺ ወሁም ኸምሰቱ ወዕሽሩን ስንት ናቸው? 25 ናቸው ቁርአን ላይ የተጠቀሱት ሚንሁም ذكرهم الله في قوله አስራ ስምንቶቹን አላህ ስብሓነሁ ወተዓላ በአንድ ቦታ ላይ የጠቀሰልን ሱረቱል አንዓም ከቁጥር 83 እስከ 86 ማለት ነው وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء እያለ ይቀጥላል ግልጽ ነው አለ እንደዛ እያለ ይቀጥላል إلى قوله وكلا فضلنا على العالمين ይላል تلك حجتنا እቺ እኮ መረጃችን አተይናሃ ኢብራሂም ሲጀምር ለኢብራሂም ሰጠነው አላቀውሚ በህዝቦች ላይ በህዝቦቹ ላይ የሰጠነው ምንድነች መረጃ ነች ይላል ከዛ እያለ ይዘረዝርላል መጀመሪያ የሚዘረዝራቸው የማን ነው የኢብራሂም ዝርዮች ነው ግልጽ ከዛ ያለ ያመጣላቸዋል ይሄንን ቤት በደንብ አይታችሁ አስራ ስምንቶቹን ስጠይቃችሁ በሚቀጥለው ቁጭ ቁጭ ቁጭ ማድረግ አለባችሁ እሺ ነው እዛው ላይ ቁርአን ላይ ነው ገብታችሁ ሙሉን ማንበብ ብቻ ነው። ወኩለም ፈضلنا على العالمين ሁሉንም በዓለማት ላይ አላቅናቸው ይላል። ወልባቁን የተቀሩት ደግሞ ሰብዓቱን ذكروا في آيات متفرقة በተለያዩ አንቀጾች ላይ ተጠቅሷል። ስንት ነው የቀሩት? 25 ከተባለ ስንት ስንት ቀረ? 18 እንደተጠቀሰ ሰባት ሰባቱን ደግሞ ሌላ ቦታ ፈልጋችሁ 25ቱን ሐፍዛችሁ ትመጣላችሁ። ወመለም ሀያ አምስቱን አፍዙ ቀላል ነው። ይሄ በልጅነት የተያዘ ይሆናል። ይሄ አንዳንዱ ጋር ሀያ አምስቱን አሁንም ጥቀስ ቢባል ሊጠቅስ ይችላል። ግን ለማንኛውም የቤት ስራ በሚቀጥለው ይሆንላቸው። ወመን ለም ዩሰመ ፊል ቁርአን ሚነል ሩሱል ከሩሱሎች እንግዲህ በስማቸው ያልተጠቀሱ ቁርአን ላይ ስማቸው ምን ያላለ ያልተጠቀሰ ሚነል ሩሱል ወጀበል ኢማኑ ቢሂ ኢጅማልን ጥቅል በሆነ መልኩ በእነሱ ማመን አለብን قال تعالى الله سبحانه وتعالى ብሎ ይላል ولقد أرسلنا رسلا من قبلك منهم من قصصنا عليك ومنهم من لم نقصص عليك ولقد أرسلنا برقت لك على رسلا من قبلك كانت بفت ملكتنيوش منهم من قصصنا عليك ከነሱ መካከል ለአንተ የተረክንልህ አለ ወሚንሁም መን ለም ነቁስ አለይክ በአንተ ላይ ደግሞ ያልተረክንልህ አለ። ግልጽ ነው። ዘርዝረን ያላመጣን ወቃለ ተዓላ ወሩሱለን መልእክተኞች ቀድ ቀሰስናሁም አለይክ በአንተ ላይ በእርግጥ ተርከናቸው ተርከንልሃል ሚን ቀብሉ ከዚህ በፊት ያሉትን ወሩሱለን መልእክተኞች ደግሞ አሉ ለም ነቅሱሱም አለይክ ለአንተ ምን ያላልን ያልነገርን ለነቢዩ ራሱ ያልነገራቸው ማለት ነው። ወሁና እዚህ ላይ እንግዲህ መስአለቱን አንድ የሚነሳ መስአል አለ ተህታጁ ኢላ በያን ምን ያስፈልጋታል ማብራሪያና ገለጻ የሚያስፈልጋት አንድ ትልቅ ጥያቄ አለች ወይ እሷ አልፈርቁ በይነ ነቢይ ወረሱል ያቺ ቁም ነገር ፍሬ ሀሳብ ምንድን ነች ነቢይና ሩሱል ልዩነቱ ምንድን ከዛ በፊት እንግዲህ ፎዛን አቋም ነው እዚህ ጋር የሚንጸባረቀው። ሌሎቹ ለሞች ደግሞ ሌላ ብለዋል። እሺ እዚህ ጋር ምን ያሉ ዶክተር ፈውዛን አልፈውዛን ሐፊዘሁ ላህ ወረዐሁ ሚን ኩሊ ሱእ ወልፈርቁ ልዩነቱ አሉ በይነ ነቢይ ወረሱል ረሱልና ነብይ ልዩነቱ አለልመሽሁር አሉ አያችሁ ኺላፍ ስላለው በታወቀው የዑለማዎች ቀውል መሽሁር በሆነው አነ ረሱል ረሱል ማለት ኢንሳኑን ዘከሩን ኢንሳን ነው ሰው ነው ኢንሳን በሚለው እንግዲህ ምንን ሊያወጣ ነው? ጂን ሊያወጣ ነው። እንዲሁም መላይካን ሊያወጣ ነው። إنسان ሰው ነው። ذكر ወንድ أوحي إليه ወደ እሱ አምላካዊ መልእክት የተላከለት የመጣለት بشرع። በምን በአምላክ بشرع ማለት ነው ሸሪዓ አይደለ ሸሪዓዊ ድንጋጌ ይዞ ወኡሚረ ቢተብሊግሂ በማድረሱ ላይ ምን ተብሏል ታዟል ونبي አሉ ነቢይ ደግሞ إنسان ذكر? ስለዚህ አንድ ናቸዋ ኡሕየ ኢለይሂ ወደ እሱ አምላካዊ መለክቷል ቢሸርዒን በሸሪዓ ማለት ወለም ዩእመር ቢተብሊግ እዚህ ጋር ነው የሚለየው አይደል ወለም ዩእመር ቢተብሊግ አድርስ አድርስ ተብሎ ግን ምን አላለም አልታዘዘም ግን والله تعالى أعلم ሌሎች ለማዎች ያሉት قول ም ራጅህ ሊሆን ይችላል ግልጽ ነው አብዛኛው አጥጋቢም ሊሆን የሚችለው እሱ ነው ይላሉ እንደውም እሳቸው ካሉት ምንድነው እሱ ረሱል ሁለቱም ማድረሳቸው ግድ ነው ግጽ ነው አምላካዊ መልእክት መጥቶለት ማድረሱ ግድ የማይሆንበት የለም አሉ ሌሎቹ ለሞች እሺ ምንድነው ልዩነቱ ሲባሉ ምን አሉ ነብይ ማለት አዲስ ሸሪዓ ያልተሰጠው ከሱ በስተፊት ባለው ሸሪዓ የሚሰራ ረሱል ማለት ደግሞ አዲስ ሸሪዓ ምን ያለለት የወረደለት እነ ሙሳ እነ ዒሳ ምን የመሳሰሉ አረ አሁን ምሳሌ ግን ሀሩንም ብና አዲስ ሸሪያ አለው እንዴ የለውም በወንድሙ በሙሳ ነው የሚሰራው እነ ሉጥን ሉጥ አዲስ ሸሪያ የለውም በጊዜው በነበረው በኢብራሂም በዛው የመቀደምቶች ነው የሚሰራው ማለት ተግባባ ተግባባል እነሱ ያሉት ዑለማዎችም ለእኔ አጥጋቢ ነው እኔ ያኛው ከሁሉም ይመቸኝ ግልጽ ነው እሳቸው ደግሞ ይህንን መርጠዋል ወኩሉን ሚነን ነቢይን ሁሉም ነቢያቶች እንግዲህ ሚነን ነቢይን ወረሱል ነቢይም የሆነ ሩሱል يوحى إليه ወደ እሱ አምላካዊ መልእክት ይመጣል لكن النبي ነገር ግን ነቢይ አሉ እሳቸው ቀድ ዩባዓሱ ፊ ቀውሚን በህዝቦቹ ላይ ሊላክ ይችላል مؤمنين مؤمنين ምን በሆኑት አማኞች بشرائع سابقة ባለፉት ህግጋቶች ምን ይሆን ሙእሚን አማኝ መሆኑት ከአንቢያይ በኒ እስራኤል በበኒ እስራኤሎች ላይ የሚላኩትን ነብይ ይመስል ከዚህ በፊት እኮ ኪታብ ወርዶላቸዋል አይደል በእሱ አምኗል ያእሙሩና ቢሸሪዓት ተውራት ምሳሌ እነዚህ በበኒ እስራኤሎች ላይ የተላኩት ነብያቶች በአጠቃላይ በተውራት ሸሪያ ምን ይላሉ ያዛሉ ወቀድ ይውሃ ኢላ አሐዲም ወደ አንዳቸው መልእክት ሊመጣላቸው ይችላል አምላካዊ መልእክት ወሕዩን ኻሱን ለየት ያለ في قصة معينة በአንድ ታሪክ ላይ ተንተርሶ የሆነ قصة ብቻ ሊመጣላቸው ይችላል። وأما الرسل ሩሱል ግን ፈኢንሁም ዩባሱን እነሱ ይላካሉ في قوم በህዝቦች ላይ كفار كفار ወደሆኑ የዱዑነሁም ይጠሯቸዋል ኢላ ተውሒድላህ አላህን አንድ በማምለክ ላይ አሁን እነሱ يرسلون إلى مخالفين አያችሁ እዚህ ነው ልዩነቱን ያመጡት እሳቸው ወደ ምኖች ይላካሉ አሉ የተቃረኑ ሰዎች ወደ ከሃዲያን ወደ ፋሲቆች ምን ይላካሉ ፈዩከዚቡሁም ያስዋሿቸዋል ባዕዱም ከፊሎቹ ወረሱል ረሱል እንደሚታወቀው ነቢይ ሩሱልን ስናነጻጽር ወረሱል አፍደል በላጩ ማን ነው ረሱል ነው ሚን ነቢይ ከነቢይ ይሄ ኺላፍ የለው ወሩሱል ሩሱል ማለት የተፋበሉና ይበላለጣሉ ሩሱሎች ራሳቸው ሩሱሎች ራሱ ምን ይብላላሉ ይበላለጣሉ ቃለ ተዓላ አላህ ስብሓን ወተዓላ እንደሚለው ትልከ ሩሱሉ ፈضልና ባዕضሁም አላ ባዕድ አዎ መልእክተኞች እኮ እነዚህ መልእክተኞች እኮ አንዳቸውን በአንዳቸው ላይ ምን አለን አለ አላቅን ይላል ወአፍደሉ ሩሱል ከመልእክተኞች ሁላ በላጭ ከተባሉት እኛውም ምሳሌ ቁርአን ላይም ከሀያ አምስቶቹም ስንቶቹ ይበልጣሉ ኡሉል አዝም እነዛ ቆራጦች መከራ ተሸካሚዎች ግልጽ ነው የተባሉት ይበልጣሉ ወም ኸምሰቱ እነሱ አምስት ናቸው ኑህ ኢብራሂም ሙሳ ዒሳ ሙሐመድ አለይሂ ሰላት ወሰላም ይላል وهم المذكورون الناس يتتكسون في قوله تعالى وإذ أخذنا من النبيين ميثاقهم ومنك ومن نوح وإبراهيم وموسى وعيسى بن مريم وأخذنا منهم ميثاقا غليظا قل على الله سبحانه وتعالى وإذ أخذنا ميثاق النبيين የነቢያቶችንም ቃል ኪዳን በያዝን ጊዜ ወሚንከ ካንተም ይላል ወሚንከ ካንተም ومن نوح كنوهم إلى وإبراهيم كإبراهيم وموسى وعيسى بن مريم وأخذنا يازن منهم كالنص ميثاقا غليظا كبت يالك الكدان النيازن ومالته وقوله تعالى شرع لكم من الدين ከእምነት እኮ ደነገገላችሁ ይላል አላ ለእኛ ነው እንግዲህ ኡመተ ሙሐመድን ሰለላሁ ዐለይሂ ወሰለም ነው አላ እዚህ ጋር የሚያናግረው ለእናንተ እኮ ደነገገላችሁ ያ ኡመተ ሙሐመድ ምን ሚን ዲኒ ከእምነት ማ ወሳ ቢሂ ኑሐን ኑህን አደራ ያለበትን ወለዚ አውሐይና ኢለይከ ያኮ አዎ ኑህን አደራ ያልንበትን እምነት ነው ለአንተም አዎ ለእናንተ እኮ ያውመተ መሐመድ የሰጠናቸው ወለዚ አውሐይና ኢለይከ ያኮ ወደ አንተ የመጣል አምላካዊ መልእክት ወማ ወሰይና ቢሂ ኢብራሂመ ኢብራሂምንም አደራ ያልንበት ወሙሳ ሙሳንም ወዒሳ ዒሳንም አን አቂሙ ዲን ቢጨምረው ሙአሊፉ በጣም እኮ ጥሩ ነበረ። ምንድነው የሚለው? አን አቂሙ ዲነ ያ ወደ እናንተ የመጣው ምንድነው? አን አቂሙ ዲን ዲንም ምን አድርጉ ነው አቋቁሙ፣ ቀጥ አድርጋችሁ ያዙ። ወላ ተፈረቁ ወላ ተፈረቁ ፊህ አረ ተተፈረቁ ፊህ በዛ ውስጥ ምን አትበሉ አትለያዩ። ተግባባል። ይህም ቢጨምርበት ቆንጆ ነበር። ይሄ ነው በቃ አደራ ያላችሁ ነው የደነገገው። እስቲ ሶፍት አምጣልኝ። وأفضل ኡሊል አዝም ከዑሉል አዝሞች ውስጥ ደግሞ በላጭ የሚባሉት አልኸሊላኒ ተፈቃሪ አላህ ባሪያ የሚባሉት ናቸው ኢብራሂምና ሙሐመድ አለይሂ አለይህማ ወአለይህም ጀሚዓን አለይህማ በእነዚህ በሁለቱና ወአለይህም በሁሉም ሩሱሎች ላይ ጀሚዓን በአጠቃላይ አፍበሉ ምን ይሁን በላጭ ምን ይሁን አሰላት ወሰላም የአላህ ውዳሴና ሰላም ይሁን ወአፍደሉል ኸሊለይኒ ወአፍደሉል ኸሊለይኒ ከሁሉም ተመራጮች እኮ በላጭ ደግሞ ማን ነው? ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ሰለዋቱ ረቢ ወሰላሙሁ ዐለይህ። ግልጽ ነው። ሙሐመድ ደግሞ ከሁሉም ይበልጣል። ሃዛ ይርኩ ወንቡወቱ ነብይነት ሲባል ተፈضሉን በላጭነት ነው። አላህ ሲያበልጥህ ሲያልቅህ የምታገኘው ነገር ነው። አላህ ሲያልቅህ ሲያበልጥህ የምታገኘው ነገር ነው። ወእኽትያሩን ከአላህ ምንድን ነው? ምርጫ ነው። ሚነላሂ ተዓላ ከማ ቃለ ተዓላ አላህ ስብሓነሁ ወተዓላ እንዳለው አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ እንዳለው ባለፈው አይተነዋል። ይሄንን አላህ እኮ ይመርጣል ከመላይኮችም መልእክተኛ ወሚነን ናስ ከማን ከሰዎችም ከመላይኮች ከሆነ ምን ይባላሉ እነሱ ከመላይኮች ከሆነ ከመላይኮች ከሆነ ምን ይሆናል መልአክ ይሆናል አይደል እንዴ አይደል እንዴ ከሰው ከሆነስ ነቢይ ወይም ረሱል ይሆናል አይደል ከሁለቱም ይመርጣል አለ ወለይሰት ንቡዋ ነብይነት እኮ አይደለም ከስበን የሆነ ራሳችን ጥረን ግረን የምናገኘው ሰርተን የምናገኘው ነገር አለ እስቲ ነብይ ይሁን አቡ ብለን ተነስተን የምንሰራው ነገር አይደለም። የሰው ልክ እንደ ስፖርት ነው ሰውየው ጡንቻ እንዲመጣለት የተለያየ ነገር መንቀልጠፍ እንዲል martial art ምናምን ገብቶ ሰርቶ የሆነ ነገር ላመጣ ይችላል። እንደዛ የሚገኝ ጥረን ግረን የምናገኘው ነገር አይደለም። ነብይ እስቲ አሁን አንተ ነብይ እስኮን ድረስ ትንሽ ተልፋ ምናምን የሚለ ብልጅድ ጠንክሮ በመስራት ማለት ነው። ወልጅቲሃድ በጣም ታላቅ ትግል ትግል በማድረጉ ወተከሉፉ አንዋዕ ሊባዳት የተለያዩ አምልኮዎችን ነፍሱን ላይ ግዴታ በማድረግ እየጣረ እንዲህ ስላደረክ የምታገኘው አይደለም ነው። ወቅቲሃም በቅቲሃምም የምታገኘው አይደለም። በቁዋ በቁዋ ማለት ነው። አሸቅ ጣዓት ከባድ የሚባሉ አምልኮችን በመስራት እንደዚሁ እስቲ ሌሊቱ ነቢይ አላህ እስኪያደርገኝ ድረስ ሌሊቱ ሙሉ እየቆምክ እየቆምክ ምንም ሳላት ከኢሻ ጀመሬ እስከ ሱቢ ልቁም ነብይ ልሁን ብሎ ሰውየው ጥሮ ግሮም ያገኘው አይደለም። ወዳቢ ፊ ታዚብ በመላመድ በቃ ሁል ጊዜ በመላመድ ፊ ነፍስ ነፍስን በማጥራት ላይ ታዚባን ማለት ነፍስን በማጥራት ወተንቅየቲል ኻጢሪ የተለያዩ አመለካከቶችን በማጽዳት ወተጥሒሪል አኽላቅ አኽላቄን ጥሩ ላድርግ አላህ ነቢይ እስኪያደርገኝ ብሎ ተነስቶ ሰውየው አኽላቁን ጥሩ ስላደረገ የሚያገኘው አይደለም። ወሪያበት ነፍስ ነፍስን ደግሞ የተለያየ ስልጠና በመስጠት ከማ የቁሉ ፈላሲፋ ምኖች እንደሚሉት ፍልስፍና ላይ የተዘፈቁ ፈላስፎች እንደሚሉት እነሱ መልእክተኝነት ሩሱልና ነቢይ አንድ ሰው መሆን ከፈለገ ረሱል መሆን የሚቻለው በቃ ሰውየው ዝም ብሎ ከጣረ ድቃ ምናምን በጣም ጥረት ካደረገ ነቢይ ሊሆን ይችላል ይላል። ግልጽ ነብይ መሆን ይችላል ነው የሚሉት ፈላስፎች እንደሚሉት ማለት ነው። ግልጽ ነው። ኢነሁ የጁዙ እነሱ ምን ያሉ ይሄ አመጣላችሁ እንደውም እነሆ የጁዙ ነው እኮ ይቻላል የሚቻል ነገር ነው ኢክትሳቡ ኑቡዋ ነብይነትን ጥሩ ግሮ ማግኘት ሐይሱ የዱዕሙን እነሱ እንደሚሞግቱት እንደሚጠረጥሩት አነ መላዘመል ሙሻሃደቲ ከማሪ አነና እዚህን እዚህ ጋር ያለውን ፍልስፍና ስለሆነ በደንብ ተከታተሉ። እሺ ሁልጊዜ ፍልስፍና ሲመጣ ነቃ በሉ ምላችሁ ላስረዳችሁ ነው። እሺ የፍልስፍና ነገር ምንም አይገባም። ግልጽ ነው አለ። ለዛ ነው ልብ በሉ ምላችሁ አነ መላዘማ አሉ አጥብቆ የያዘ አሉ አልሙሻሃዳ ሁል ጊዜ መገኘት ያው መመልከት بعد ከማሪ ظاهره ወባጢኒሂ ውጪ ያለውን ምሉዕነትን መመልከት ውስጣዊም የሆኑ ሙሉዕነትን መመልከት ግልጽ ነው። መገኘት ሙሻሃዳ ማለት መገኘት እንደዚህ ነገር ግልጽ ነው። ሁል ጊዜ የምናየው ምን ውስጫችንም ውስጣችንም ምሉዕነትን ከተላበሳሉ ቢታህዚ በማጥራት ወሪያዳ የተለያዩ ስልጠናዎችን ማድረግ ነፍሳችንን በማለማመድ ፈኢነሃ ኖኮሷ ተንሰቂሉ አሉ ተንሰቂሉ ፈኢና ነው እኮ እሷ ተንሰቂሉ ታጠራለች ማለት ነው ማራአቱን ባጢንያ የውስጥ መመልከቻችንን መስታወትን አሉ ልብ በሉ ተንሰቂሉ ማለት ምን ታጠረዋለች በቃ ታጠረዋለች የሆነ ምኑን መራአቱ ባጢኒሂ የውስጡን ምን መመልከቻ መስታወት አሉ። ወቱፍታህ ከዛ ደግሞ ይከፍትላል። ሁሌ እንዲህ ስትል ውስጥህን የምትመለከትበት መስታወት ምናምን ይሰጣል አሉ። ሁሉ ጊዜ እንዲህ ስትር ስትር ስትር የውስጥ የምታይበት ምን ይሰጣል? መስታወት። ይኸው መጀመሪያ መስታወት ነው እሺ የሰጣችሁ። ከዛ ወቱፍተሁ ይከፈትለታል። በሲረቱ ሉቢ የልቡ መመልከቻ ደግሞ የልብ የአቅል አይደለም የሰው ልጅ አቅል ነው አይደል ያለው የልብህን ደግሞ መመልከቻ ይሰጣል። ወየተሐያ ለሁ ማላ የተሐያ ለገይሪ የዚህ ጊዜ የውስጥ ልቦና መመልከቻ ማለት አያችሁ፣ የአቅል አይደለም። ወይም እዚህ ላይ የተሰካው አይንህ ሳይሆን የውስጥ የልቦና አይንን ሲሰጥክ ወየተሐያ ለሁ ማላ የተሐያ ለገይሪ ለሌላው ዝግጁ ያልሆነ ነገር ለአንተ ዝግጁ ነው። ምን ማለት ነው? ሁሉም ነገር ለአንተ ምን ይላል? ምን ይላል? የተስተካከለ በቃ የተደላደለ ይሆንልሃል ማለት ነው። ግልጽ ነው። እነዚህ ይላሉ በቃ አንተ ጥርህ ግረህ የምታገኘው ሁል ጊዜ በቃ ጥሩ ነገር ላይ ጥሩ ማየት ከዛ በኋላ በቃ ነብይ ትሆናለህ። ግልጽ ነው። አላህ ሙስተዓን ፈሊንቡወቲ እንደ ልፈላሲፋ ተላተቱ ኸሳኢስ እነዚህ በፍልስፍና ወጥመድ ውስጥ የተጠመዱ ሰዎች ነብይነትን በተመለከተ በሶስት አይነት መልኩ ነው የሚመለከቱት ይላል። ከሳኢስ አለው አሉ ግልጽ ራሱን የቻለ ከሳኢስ መለያ ያለው አሉ ከሳኢስ አለው አሉ አሉ ላይ የመጀመሪያው አልቁወቱል ዒልሚያ ነብይ እንድትሆን ከተፈለገ ከሳኢሶች ውስጥ ምንድነው አሉ ለየት ያሉ መለያ ማለት ነው ግልጽ ይዘኑ ነብይ የምትሆነው አሉ እንዴት ሲባሉ አንደኛ ሉላ አልቁወቱል ዒልሚያ ያስፈልጋል ጥንክር ያለ እውቀት ምናምን ቢሐይሱ የናሉል ዒልም ቢዱኒ ተዓሉም ደግሞ ይሄ ነው ያለ መማር እውቀት የሚያዝ ከቻልክ በቃ መለያው ነው። ሰውየው ነብይ ለመሆን ነው ገብቷቸዋል። ሰውየው ነብይ ሆኗል ብለን የምንለው አሉ እውቀትን ያለ መማር ሲይዝ ነው አለ። በል ቢጠሪቅ ልቁዋ እውቀትን የሚያገኘው በምንድን ነው? በቁዋ ውስጡ ባለው በታመቀ ኃይል ነው የሚያገኘው። ግልጽ ነው። በቃ ዝም ብሎ እውቀት በቃ አለው ምንም ሳይማር አሉ። አሳኒያ ሁለተኛው አሉ ሰውየው ነብይ ሊሆን እንግዲህ የሚያስፈልገው መሟላት ያለበት የሆነ እንትኖች መለያው ቁወቱ ተኸዩል ነው። በቃ ጥንክር አድርጎ ነገሮችን የመሳለ ያ ኢልም ነው አይደል? ይሄ ደግሞ መሳል ይችላል። በቃ አስቀድሞ ተኸዩል ነገራቶችን ይስላላል። ቢያይሱ የተኸየል ፊ ነፍሲ አሽካለን ኑራንየተን ቢአይሱ የተኸየል በሚስልበት መልኩ ማየት ተኸየል በቃ የሆነ ይስለዋል ፊ ነፍሲ በውስጡ ማለት ነው አሽካለን የተለያዩ አሽካሎችን ማለት ነው አይነት ያላቸው ኑራ ኑራንየተን ብርሃናዊ የሆነ መሳል ነው የሚስለው ደግሞ ቱኻጢቡሁ ከዛ በኋላ ምን ትለዋለች ያቺ የሳላት ነገር ምን ትለዋለች ታናግረዋለች አሉ ግልጽ ነው ያቺ የሳላት ነገር መታ ታናግረዋለች አዎ አንተ ምን ያልከኝ ነህ የሳልከኝ እንዲሆናል ብለህ የገመትከኝ ነው ምናምን ብላ ምን ትለዋለች ታናግረዋለች ግልጽ ነው ወየስማዕ አልኺጣብ ሚና ከዛ ያናገረችው ምን ይላል ይሰማል ይሰማል ከዛ በኋላ ለሰዎች በሉ ሰዎች እንዲህ ነው በቃ ምናምን ይላል ምን ማለት የነገረችው የሳላት ነገር አዎ ትክክል ነኝ እኔ ነኝ ደርሰህብኛል አንተ ምናምን ብላ ትነግረዋለች አሉ ገብቶቻል ፊልም አይመስልም አሳሊሳ ሶስተኛው አሉ ቁወቱ ተእሲር ፊናስ በሰው ልጆች ላይ የሆነ ተጽዕኖ ፈጣሪነት አለበት። ነብይ የሚሆን ሰው አሉ አሁን የነብይን እንትን እየነገሩ በጣም በቃ ተጽዕኖ ፈጣሪ ነው በሰው ልጆች ላይ ተጽዕኖ መፍጠር ይችላል አሉ። ይህ ሰው እንዴት አሉ? ወይ የለት ተጽዕኖ መፍጠር የሚባል በቃ ሰው ልጆች ላይ ተጽዕኖ መፍጠር የሚባለው ግን የለት ዩሰሙናሃ አተሰርፉ ፊ ሀይዋን ምንድነው ይሉት? ሀይወላ ነው ሀይወላ ይሉታል። ሀይወላ የሚባል ተሰሩፍ ደረጃ ይደርሳል ብለው ይሰይሙታል። ይህ የፈላስፎች ቋንቋ ነው። እንዳገኘሁት ከሆነ ሀይወላ ቅድም ነበረ ያገኘኋት ማለት ነው። እቺ አልማደቱ ሉላ ይሉታል። ማደቱ ሉላ የመጀመሪያው ማዳ ነው የሚገኘው ማለት ነው። ነው አሉ ይሄ تنفعل ويحمل الصورة فتتولد الموجودات አንድ ነገርን መፍጠር ማለት ያገኘው ነገር ደግሞ ሌላን ነገር ማስገኘት መቻል ማለት ነው። ያገኘው ነገር ራሱ የደረሰበት ነገር ደግሞ ምን ማለት ይችላል? ሌላን ነገር ማስገኘት የሚችልበት ነው አሉ። ይሄ የፈላስፎች እንግዲህ ገለጻ ነው። ምን ማለት ነው? በቃ በአጭሩ አትጨናነቁበት። ይሄ የእነሱ ቋንቋ ነው። ሃይዋላ ብላችሁ ያዙትና አልዓለም ሃይዋላ ዓለም ይሉታል። ይህ ሁኔታቸው ምንድነው? በሰው ልጆች ላይ ምን ማለት ተጽዕኖ መፍጠር ማለት ወሀሊ ሲፋት አሉ። እቺ ሲፋ መጨረሻ ላይ የምትመጣ አሉ عندهم تحصل بالاكتساب ይሄ ሁላ ማግኘት የሚችለው በጣም ብሎ ነው ጥሮ ግሮ የሚያመጣው ነው ነብይነት ማለት አሉ። ግልጽ በቃ የሆነ ነገር ስትባል ዝም ብለህ ሳልኩት ቁጭ ብለ ዝም ብለ ከዛ በኋላ የሳልከው ነገር መጥቶ ራሱ ምን ይላል ሹክ ይላል አው ደርሰብኝ ልክ አንተ ነው ያለ ለምን ታዲያ እነሱ እነዚህ የሚፈላሰፉት ለምን ለነገሩ ራሳቸውን እኮ ነብይ ነው ይላሉ ገብታችኋል አሁን ምሳሌ ኦሾን እኮ እንደዛ ነው የሚሉት ታውቃላችሁ ኦሾ ነብይ ነው ነው የሚሉት አሁን በተላከው ለ 14 ኛው ነው እንደውም 14 ኛው ላለንበት ክፍለ ዘመን ኦሾ ነብይ ነው ያመልኩታል። መቀብሩ ላይ ነው። ኦሺዝም የሚባል በቅርብ ድረስ አሁን ድረስ አለ። አሜሪካ ውስጥ የተፈለሰፈ አካሄድ ወሊሃላ ለዚህም ጠለብ ብታዩት ደግሞ እሱ ጺሙ ምን ያክላል ነጭ ጺም ምን ያክላል ስታዩት ኦሾን ማለት ነው። የነብያቶችን ሁኔታ ነው። አለባበሱ ራሱ ብዙ ጊዜ እንዲ ቶባ አይነት ነገር ነው ለብሱ ስታዩት ማለት ነው። ግልጽ እና የተለያየ ፍልስፍና መጽሐፎችን ጽፏል። ወሊሃላ በዚህም እንግዲህ ወሊሃዛ ለዚህም እንግዲህ ጠለበ ወሊሃዛ ለዚህም ነው ጠለበ ንቡወተ ባዕዱል ሙተሰዊፋ ራሱ አመጣላችሁ እኔም እንደው አስቤ ነበር። ወሊሃዛ ለዚህም እንግዲህ ጠለበ ንቡወተ ነብይነትን መፈለግ ጀመሩ። በፍልስፍና ላይ ተንተርሰው ማለት ማካል ባዕዱል ሙተሰዊፋ የእነሱ ያሏቸውን እኮ ሰምተው ነው። ግልጽ ነው አለ። በቃ አንዳንዱ በቃ ዝም ብሎ እኮ ነው በቃ የሚከተለውን አያውቅም። እነሱ ያላቸውን ተከትለው ባዱ ሱፊያ እኛ ነብይ ነን አሉ። በቃ ነብይ ነን አሉ። ፈሂየ ዐንደሁም ሰንዓቱን እሷ እኮ ነብይነት ማለት እነሱ ዘንድ የሆነ ተሰርቶ የሚያገኙት ነገር ነው አሉ። ሚነሳኒዕ ሚነሰናዒ ከሚሰሩ ከሚፈበረኩ ከሚገኙ ነገሮች ውስጥ ነው አሉ። ወሀዛ ቀውሉን ባጢል ይህ ምንድነው? ከንቱ የሆነ ንግግር ነው። ነብይነት ሰው ልጅ ግሮ የሚያገኘው ልክ እንደ ስፖርት ምናምን training አድርጎ በቃ ነገ ላይ እንደሚመጣለት ጡንቻ ነገ ደግሞ ነብይ ተነስቶ የሚሆነው ጉዳይ አይደለም። يرد عليه قول الله تعالى ለዚህ እንግዲህ አባባሉ የአላህ ስብሓነሁ ወተዓላ ንግግር መልስ ይሰጣል። ወኢዛ ጃአትሁም አየቱን ቃሉ ኑእሚኑ ሐታ ኑእታ ሚስለ ማ ኡትየ ረሱሉላህ አላሁ አዕለሙ ሐይቱ የጅዐሉ ሪሳለታ ወኢዛ ጃአትሁም አየቱን አዎ ምን በመጣች ሰዓት ናት? አንቀጽ አንቀጾች የመጡ ጊዜ ናት። ቃሉ ብለው አሉ ለን ኑእሚና አናምንም አሉ ሐታ ኑእታ እስክንሰጥ ድረስ ሚስለማ ኡትየ ረሱሉላህ የአላህ መልክተኞች እንደተሰጡት እኛም በቃ ነቢይ መሆን አለብን። አለበለዚያ አናምንም። በቃ እኛም ነቢይ መሆን አለብን። እመኑ በነቢያቶች እኛ ምን እንፈልጋለን? እኛም በቃ ነቢይ መሆን እንፈልጋለን። ሁል ጊዜ ነቢይ መከተል አለብን። እኛም በቃ ነብይ መሆን አለብን። አላሁ አላህ እኮ አዕለሙ አዋቂ ነው። ሀይቱ የጀዓሉ ሪሳለተው መልእክቱን ነብይነትን የት እንደሚያስቀምጣት አላህ ነው የሚያውቀው ወቀውሉሁ ተዓላ አላሁ የስጠፊ ሚን አልመላኢከቲ ሩሱለን ወሚን ናስ አሰልፈን ፈኑቡወቱ ነብይነት እስጢፋ እስጢፋኡ ሚንላህ ከአላህ መመረጥ ነው። ሐስበ ሂክመቲ በእሱ ጥበብ ላይ ተንተርሶ ወዕልሚሂ በእውቀቱ ቢመን የስሉሁ ለሃ ለእሷ የሚገባውን ይመርጣል በእሱ የሚገባውን ይመርጣል በዛዋለ በቃ ለነብይነት የሚሄደው ማን እንደሆነ አላህ ህክማ አለው ምሳሌ ከሴቶች ነብይ ይሆናል እንዴ የለም የሴት ነብይ ረሱል የለም አላህ እንደዚህ ያደረገበት ህክማ አለው አንዳንዴ ስናስበው ሴት ልጅ ስንት አይነት ኃላፊነት ምን ትላለች? ታረግዛለች፣ ትወልዳለች። ያንን ኃላፊነት እቤት ቁጭ ብላ ነው እንዴ ያንን ኃላፊነት እንትን የምትለው። ስንት ሁኔታ አለ። ግልጽ ነው። ስታስቡት በጣም በቃ የረቀቀ ነው ማለት ነው። وليست اكتسابا። አብዛኛው ጊዜ ሀብታሞች አይደሉም ካያችሁ ሕክማውን ስታጤኑት ራሱ አንዳንዴ ትደርሳላችሁ ትደርሱበታለ። ሩሱሎች ድሃዎች ናቸው አብዛኛው ጊዜ ግልጽ ነው። በሀብት ላይ ተንተርሶ ሰውን ለማሳመን የሚያደርጉት ነው እንዳይባል ነው። ግልጽ ሆነ። እንደዚሁ وليست اكتسابا እንደሚባለው ነብይነት ተሰርቶ የሚገኝ አይደለም። ሚን ቂበሊል አብድ ከአንድ ባሪያ ተሰርቶ የሚገኝ ነገር አይደለም። ጥሩ ግሩ ሰሂሁን አዎ ይሄ እውነት ነው። አንል አንቢያዎች እኮ አለይሂሙ ሰላት ወሰላም የአላህ ውዳሴና ሰላም በእነሱ ላይ ይሁንና እኽቱሱ አዎ ተለይቷል ቢፈዳኢሊን በብልጫ የምታዙነ ቢሃ አን ገይሪን ከሌላው የሚበልጡበት ወላኪን ነገር ግን ለይሰት አለ ነህዊ ለዚ የቁሉሁ ልፈላሲፈቱ ፈላስፋዎች እንደሚሉት አይደለም፣ አቡላል ጠማሞች እንደሚሉት አይደለም። የነሱ መለያ ይላል። هذا وصلى الله على نبينا محمد وعلى آله وصحبه وسلم